من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم إلا, إلا أن يعفون أو يعفو الذي بيده عقدة النكاح وأن تعفوا أقرب للتقوى ولا تنسوا الفضل بينكم إن الله بما تعملون بصير حافظوا على الصلوات والصلاة الوسطى وقوموا لله قانتين فإن خفتم فرجالا أو ركبانا فإذا أمنتم فاذكروا الله كما علمكم فاذكروا الله كما علمكم ما لم تكونوا تعلمون والذين يتوفون منكم ويذرون أزواجا وصية لأزواجهم متاعا إلى الحول غير إخراج فإن خرجن فلا جناح عليكم فيما فعل في أنفسهن من معروف والله عزيز حكيم وللمطلقات متاع بالمعروف حقا على المتقين كذلك يبين الله لكم آياته لعلكم تعقلون من الشيطان الرجيم ሰሞኑን ስለ ማህበራዊ ጉዳይ ላይ ነው እያተኮረ ያለው እስላም እንደሚታወቀው ሁለገብ ነው ጥላቶቹ እንደሚመኙለት የጸሎትና የመስጂድ ሃይማኖት ብቻ አይደለም የህይወት መመሪያ ሙሉ በሙሉ የሚያካትት ነው ሰሞኑን ሰሞኑን ስለ ጋብቻና ከእሱ ጋር ተዛምዶ ያላቸው ሁኔታዎች ከጋብቻ ስለ ፍች ስለ እርቅ ስለ ኢዲያ ስለ ልጆች ህቁቅ የመሳሰሉትን ነገሮች ነው እየደሰሰ ያለው ማለት ነው እና አሁንም ያንኑ በመቀጠል ላይ ነው ያለው በጋብቻና በፍች መካከል ብዙዎቻችን ምንም ግንዛቤ የሌለን ሁነን ነው የምንገኘው ዲናችን የሚለው ሌላ እኛ የምንሰራውና የምናደርገው ሌላ ነውና እስቲ የሚነሱትን ነጥቦች ከልባችን እያጣጣም ከራሳችን ህይወትና ተለማዳችን ጋራ እናመሳክራቸው ሰው ሲጋቡም ዝም ብሎ በተፈቃድ እንደ ከብት ዝም ብሎ መዳራት ሲለያዩም ያለ ስርዓት እንዲሁ ተበድ ያለውና ተረጋግሞ መበታተን ከሆነ በዚህ በምድር ላይ ብቻ የሚመጣው ችግር ሳይሆን በአኸራ ከአላህ ጋር የሚያጣላና የዘላለም ኪሳራ ላይ የሚጥል መሆኑን የማህበራዊ ህይወትም በስርዓቱ ካልተሞላ ካልተመራ ችግር እንደሚወልድ መገንዘብ ይኖርብናል ማለት ነው እና አላህ በዚህ በማህበራዊ ጉዳይ ላይ በጣም በስፋትና በትኩረት ነው በተለያየ ቦታ አደራጅ ጭምር የሚያስጠነቅቀው እንዳንበዳደል ዛሬ አንድ ሰው ከታለኝ ጉልበታለኝ ብሎ ደካማውን ቢበድል ነገ በአላህ ፊት መልስ እንደሚያጣ ነው የሚያስጠነቅቀን ማለት ነው እና ወይዛ ጠለቁቱም ኒሳ ይላል ሴቶችን በምትፈቱበት ጊዜ ፈበለግና አጀለሁን እነዚህ የተፈቱ ሴቶች ኢዳ የሚባል ነገር አለ እንደሚታወቀው ያንን መቁጠር ያለባቸውን ክፍለ ጊዜ አጠናቀው ወደ መጨረሻ ሲቃረቡና ሲያገባድዱ ይላል ሰላተ ዱሩሁን አታስተጓጉሏቸው አንየንከና አዝዋጀሁን ባሎች የቀደም የቀዳሚ ባሎቻቸውን መታረቅ እነሱ ጋር እንደገና መታረቅ ፈልገው ለመመለስ ከፈለጉ እናንተ የቤተሰብ አባላቶች ጣልቃ ገብታችሁ እንዳታስተጓጉሉ ይላል اذا ተራዶ ወይነሁም ቢልማሩ ባልና ሚስት የነበሩት የቀዳሚ ባለትዳሮች አሁን በአዲስ መልኩ እንደገና ጋብቻችንን አዲሰን እንቀጥላለን የሚል የመፈላለግ ከታየባቸው በተሰቦይ ጣልቃ ገብተው እንዳያደናቅፉ አደራ ይላል ማለት ነው ምን ማሩፊ በአግባቡ በደንቡ መሰረት ያው የበደለም ካለ ክሶ ማድረግ የሚገባውን ነገር አሟልቶ መጀመሪያው ተሳስቻለሁ አሁን ግን መታረቅ ፈልጋለሁ ሲል አንዱ ዝንባሌ ሲያሳይ ሌላው ደግሞ እኔም ፍላጎት አለኝ ካለና ሁለቱ ከተናበቡ ማለት ነው ይታረቁ ከፈለጉ በተሰው ጣልቃ ገብቶ የታባሽ ደግሞ ደግሞ እስከሱ ጋር እሱ ጋር ብትሄጂ አናቅሽም የሚል ነገር ይፈጠራል ብዙ ጊዜ ማለት ነው ይሄ መሆን የለበትም ይላል አላህ Subhanahu Wa Ta'ala የተጣሉ ሰዎች ሰዎች እንደሚፋቀሩ ይጣላሉ በአንድ አጋጣሚ ሰይጣንም አያርፍም የተገኘውን አጋጣሚ ተጠቅሞ ሊያጋጫቸው ይችላል ይፈታታል እና ከፈታት በኋላ እደዋ ሊገባደድ ይችላል ሊያልቅም ይችላል እደዋ ያልቃል በሚያልቅበት ጊዜ ሰውየው እንግዲህ ባልየው ታለቀ በኋላ እንደገና ይነጥማል ማለት ነው ናይስ ልጅ እኮ ሚስቴ ነበረች ፈልጋት ነበረ ለምንድን ነው የምተዋትልና እንደገና የመታረቅና የመመለስ አዝማሚያ ያሳያል ማለት ነው እሷም እንደዛው ትፈልገዋለች ያኔ በተሰብ ጣልቃ ይገባል ማለት ነው ፈታታል አንድ ጊዜ አታውም በኋላ እሷን መመለስ የለብም ወይ እሱ በተሰብ ወይ እሷ በተሰብ ወይ ሁለታቸውም ትቢት ይዛቸውና ሁለቱ ባለጉዳዮች እየተፈላለጉ በተሰብ ግን ጣልቃ ገብቶ እንዲለያዩ ያደርጋል ማለት ነው ይሄ ማድረግ አግባብ አይደለም ይላል አላህ Subhanahu Wa Ta'ala ምክንያቱም በፍቅርም በጥልም ጊዜ ተዋውቀዋል እነዚህ ሰዎች ከነሱ የበለጠ ስለነሱ ማንም ሰው አያውቅም ማለት ነው ስለዚህ ቤተሰብ መጀመሪያውኑ ነው ይሆናል ብለው መስጠት ያለባቸው አሁን ከተዋወቁና ከተነበቡ በኋላ ግን ካንቺ የበለጠን የባለሽን አቀዋለሁ ካንተ የበለጠን የምስትን አቃታለሁ ማለት አግባብ አይደለም በሚገባ ተዋውቀዋልና እነዚህ ሰዎች አሁንም የመመለስና አብሮ የመኖር እድል አለ ፍላጎት አለ እስካሉ ድረስ ሌላው አካል ተነስቶ ደግመ ከሷ ደግመ ከሱ የሚባል ነገር እንዳታመጡና እንዳታደናቅፏቸው ይታረቁ ከፈለጉ ኢላላህ አላህ Subhanahu Wa Ta'ala እንግዲህ ለኛ ጉዳይ ምን ያህል የሚያስብልን መሆኑን ነው የሚያሳየው ከወላጆቻችን የበለጠ ማለት ነው ዛከራዶ በይነው ዋናው ነገር ሁለቱ ባለጉዳዮች ባልና ሚስት ተዋደዋል አሁን ነው ባጋጣሚ ተጋጭተን ነው እንጂ ፍቅር አልጨረስንም አሁንም መቀጠል እንችላለን የሚል አዝማሚያ ካሳዩ ቢልማዕሩፍ በአግባቡ ማለት በብልግና መልኩ ሳይሆን ማለት ዝም ብሎ ሊያማግጣት ከሆነ አይፈቀድም ግን ትዳሩን እንፈልጋለን ንካህን አዲሰን እንደገና እንቀጥላለን ካለ ወይም ደግሞ እደው አላለቀ ከሆነ ረጃቱ ለበልሽ ፍቃደኛው ይላታል ፍቃደኛ ነው ትላለች ያን ጊዜ በተሰብ አካከዘራት ይላል ማለት ነው መጀመሪያውኑ ያው ሰተነዋል በአግባቡ መያዝ አቅቶት ነው ያባረራት ካሁን በኋላ እሱ ቤት ብትሄድ የሚል ነገር ይመጣል ይሄ መሆን የለበትም ምክንያቱም እሷ ያው ትዳር ያስፈልጋታል ስለዚህ እሱን ቢፈታት ሌላ መውሰዱ አይቀርም እነሱ ለትዳር መያዟ እንጂ ግድ ከገሌ ጋራ ለሚባል አቋም መያዝ የለባቸውም ማይሆናት ከሆነ ከነሱ የበለጠ አብረው አንድ አካል ሆና ቆይታለች ታቃለች ሶናት መወሰን ያለባት ማለት ነው እሱም ደግሞ ማት ከሆነ ያ ቃል ማለት ነው አዲስ ያልተዋወቁ ሰዎችን ዛሬ ያለ ሰው አስተያየት ሊሰጥ ይችላል እነዚህ ግን አንድ አካል አንድ አምሳል የቆዩ የተዋወቁ ሰዎች ከሆኑ ድረስ ከነሱ የበለጠን ያውቅልሃለሁ ሊባል አይገባም ማለት ነው ማግባቡ እንመለሳለንና አገራችን አዲስን እንቀጥላለን ካሉ የቤተሰብ አባላት ጣልቃ ገብቶ መከልከል የለበትም ይላል አላህ Subhanahu Wa Ta'ala እና ይሄ አያት የመጣበት ምክንያት አለው ማዕቅል ኢብኑ የሳር ኢብኑ ሰሃቢ ነበረ አንሳሪ እህት ነበረችው ሀቢባ የምትባል እሷ ለአንድ ጓደኛው ሰጣት በትዳር መልክ ማን ነው አብሮ አደግ ጓደኞች ናቸው በጣም ይዋደዳሉ እና እኔን እህት ልዳርልሃለውና ተስማምቶ ሰጠ እና ድሮለት የተወሰነ ጊዜ ደና ተስማምተው ቆዩ ባድን ደዛ በኋላ ባጋጣሚ ተጃጩ ማለት ነው ባልና ሚስት በሚጋጩ ጊዜ ፈታዎች ብሎ አባረራት በሚያባረራት ጊዜ ይሄ ጓደኛው በጣም ይወደው ስለነበረ ዝምድናው መቆረጡ በጣም አሳዘነው ከዛሬ ተነገ ምናልባት ነድሞ ይመጣል ራጃቱ ይላታል እያለ ሲጠብቀው ቆየ ግን እሱ አላለም ማለት ነው ዝም ብሎ እዳዋ አለቀ ከሚያልቅ ጊዜ አዲስ ጮኞች መምጣት ጀመሩ ማለት ነው ሲመጡ ከአዲሶቹ ጮኞች ጋር እንደገና ተወዳዳሪ ሆኖ ሊያጭ መጣ አሮጆ ባባ ማለት ነው ጊዜ እኛው ተናዷል እንግዲህ አንተ የምትወደው ሰው በሚያስቀይምህ ጊዜ ቆርጥልሃል ማለት ነው እና ወትሮውንም ሌሎች ሁሉ እየጠየቁኝ አንተ ትሻለኛለህ ብዬ ላንተ መርጨ ሰጠው አከበርኩ አንተ ግን አዋረድከኝ አለ እና አንተ ደግሞ በኋላ መጋጨት ያለ ነው እደዋ እስከሚያልቅ ድረስ ለምን ቆየ ከፈለግካት እድዋ ከማለቁ በፊት መምጣት ነበረብህ አሁን ግን እድዋንም ከጨረሰች በኋላ እንደገና አዲስ እጮኞች ሲመጡ አብረህ ትመጣለህ ወላሂ ላ ተርጅዑ ኢለይከ አበደን አለ የፈለገው ቢሆን እኔ እያለሁኝ አንተ ጋር መልሳ አትመጣም ይችልሽ በማለት ተጣራ አቋም አሳየ ማለት ነው ያኔ እሷ ደግሞ ትፈልጋለች ወደ ባሏ መመለስ ማለት ነው ሁለቱ ተፈላልገዋል ባይኛው ወንድምየው ግን በማል ጣልቃ ገብቶ አትታረቅም የሚል አቋም ያዘ ማለት ነው ያኔ አላህ Subhanahu Wa Ta'ala ይህን ችግር ለመፍታት ጥሩ ወቅቱ የወህይ ጊዜ ስለነበረ ይህን አያት አውርዶ የራሱን ዳኝነት ሰጠ ማለት ነው እንደዚህ የሚፈላለጉ ባልና ሚስቶችን በአጋጣሚ ቢለያዩም እነሱ አሁን እንመለሳለንና እናድሳለን ካሉ የቤተሰብ አባላት ጣልቃ ገብቶ መከልከል እኮ አግባብ አይደለም እንደዛ አታድርግ የሚል ነገር መጣ ነው ሰበቡ ሆነ ግን ለወደፊት ተመሳሳይ ለሆኑት ሁሉ ነገሮች ወጥ የሆነ መመሪያ ሆኖ መጣ ሷቦች ጎበዝናቸው ናቸው በድናቸው በኩል አንድ ነገር ከመጣ ወደ ኋላ ወደፊት አይሉም ልክ አያቱን ሲሰማ ይሄ የኔ ጉዳይ ነው ሰማ ወጣ ተሊረብ ያለ እኔ እንኳን ወስኝ የነበረ ጌታ ያለው ነገር ግን የተሻለ ነው ጌታዬን ሰምቻለሁ ተቀብያለሁ ብሎ ላከበት ናቶሎ ብሎ ማለት ነው እና ይኸውልህ እኔ ከልክል የነበረ ጌታ ግን እንደዚህ ፈቅዶልሃልና ካሁን በኋላ ሰጥቻለሁ ብሎ እንዳዲስ እንደገና ዳራት ይላል ማለት ነው እንደዚህ ነው ሙእሚን መሆን ያለበት ማለት ነው አንተ የግል ጥላቻን የግል ፍላጎትን ተከትለ እስከ መጨረሻ መንገታገት የለብህም እና አንድ ነገር ተናደህም ተበሳጭተህም ቢሆን በዲኑ በኩል ተቃራኒ ነገር ከመጣ አላህ እኮ ይሄን ነገር ይወደዋል ወይም ይሄን ነገር ይከለክለዋል ከተባለ ያንተን ፍላጎት ተር የጌታን ፍላጎት ማስተናገድ ግድ ይሆንብሃል ሙስሊም እስከሆንክ ድረስ ማለት ነው እና ذلك يعاذ به من كان منكم يؤمن بالله واليوم الاخر ከናንተ እንግዲህ ይሄ አሁን የመጣው መመሪያ በአላህና በመጨረሻ ቀን አምናለሁ የሚል ሰው ሁሉ ሊመከርበት የሚገባ አንቀጽ ነው ይሄ ይላል አላህ Subhanahu Wa Ta'ala አላህና በመጨረሻ ቀን አምናለሁ ታልክ ጌታ ያዘዘህን ነገር ማክበር ግድ ነው አምናለሁ እያልክ ግን የጌታን ፍቃድ የምትጋፋ ከሆንክ እምነትህ በመላስ ብቻ ሆነ ማለት ነው ذالكم አዝካለኩም እና የነገርኳችሁና የመከርኳችሁን ነገር ተቀብላችሁ ገቢራዊ ማድረጋችሁ ለናንተ ከወንጀልና ከነውር ያጸዳችኋል ምክንያቱም አንድ ሰው የታዘዘውን ነገር ካከበረ ያው ከወንጀል ዳነ ማለት ነው እንደገና በሙእሚኖችን በኩል አይተችም ነገር እኮ የጌታን ፍቃድ ያከብራል ይባላል ግን ሙስሊም ላይ ብሎ ሲያበቃ ጌታ የሚፈልገውን ነገር የሚጻን የሚጻረር ከሆነ በሰውም ዘንዳ ተነዋሪ ነው የሚሆነው በአላህም ዘንዳ የተጠላ ይሆናል ማለት ነው ወአባሩ ከወንጀልም ያጸዳችኋል والله يعلم እንደገና ደግሞ በአጠቃላይ አላህ ለእናንተ የሚበጀውን ሁሉ ያቃል ወአንቱም ላ ተዕለሙን እናንተ ግን አታውቁም እናንተ እውቀታችሁ ውስጥ ነው ይሄ ሰውዬ በጊዜው ለምን አባረራት እንደገና እድዋ አለቀ በኋላ ለምን መልሶ መጣ ብለህ ነው እንትን የምትለው ይሄ እንደ ጥፋት ቢቆጠርም በዘለቄታው ግን ለዚህ ልጅ ይሄ ሰውዬ እንደሚበጃት እኔ ያውቃለሁ አንተ አታውቅም መልስ አለና አስመለሰው ማለት ነው አሁንም መሆን ያለበት በተመሳሳይ ጉዳይ ይህ ነው ማለት ነው ሁለት ባልና ሚስት የነበሩ ሰዎች ተጣልተውና ተለያይተው ቆይተው እንደገና ሁለታቸው እንፋለጋለን ካሉ የቤተሰብ አባላት አባትም ይሁን ወንድም ማንኛውም አካል እሺ ብሎ መተባበርና እንዲገናኙ ማድረግ እንጂ ማለያየት አይገባቸውም ነው የሚለው ማለት ወልዋሊዳቱ ይርዲና አውላደውና ሐውለይኒ ካሚለይን አሁንም እንግዲህ የባልና ሚስትን ጉዳይ ቀደም ሲል ባለፉት ድሩሶች በተከታታይ ሲዳስስ ቆይተዋል ከጋብቻ በኋላ ደግሞ ልጆች መምጣት ያለነውና ስለ ልጆች ጉዳይ ያነሳ ላይ ያይዞ ማለት ነው ዋሊዳት ወላጅ የሆኑ ሴቶች ይላል ወርዲና አውላደሁን ልጆቻቸው ከተወለዱላቸው በኋላ የተወለዱትን ልጆች ማጥባት አለባቸው የማጥባት ኃላፊነት ማለት ነው ሐውለይኒ ካሚለይ ሁለት ሙሉ አመታት ያህል አስፈላጊ ከሆነ ተተወለደበት አንስቶ ሁለት አመት ተሚመላ እድሜው ህፃኑ የመጥባት መብት አለው እና ደግሞ የማጥባት ግዴታ አለባት ሌላ አማራጭ እስከሌለ ድረስ ማለት ነው አባቱም እንደዛው የመተባበር ኃላፊነት አለበት ማለት ነው ለምን አራዳ ይተመረባ የማጥያውን ጊዜ አሟልቶ ለመጠቀም ለሚሻ ሰው የመጨረሻ ጣራው ሁለት አመት ይሆናል ይላል ማለት ነው እንግዲህ መነሻውን ሳይሆን መድረሻውን ነው የጠቀሰልን ማለት ነው እናቶች ልጆቻቸውን ማጥባት አለባቸው እስከመቼ ድረስ እስከሚበቃው ድረስ የሚበቃው መቼ ነው እነሱ ይበቃዋል ብለው የሚያምኑበት ደረጃ እስከሚደርስ ድረስ ማለት ነው ከበዛ ግን ከሁለት አመት ማለፍ የለበትም ይላል ማለት ነው ከሁለት አመት ድረስ እና የእናት መጥባት ልጅ አስፈላጊ ነው ማለት ነው ከዛ በታይ ንቁ ልጆች ከሆኑ በአመትም ከዛም ባነሰ በስድስት ወርም በሌላ ምግብ ተክተው ሊያስጥሉት ይችላሉ ያ ችግር ከተስማሙ ለልጁ ይበጀዋል ብሎ ተታመነበት ግድ ሁለት አመት ማድረስ ግዴታ አይደለም ማለት ነው ግን የመጨረሻ ጣራው ሁለት አመት ነው ከሁለት አመት በላይ ግን ማጥባት አይገባም ማለት ነው ናው አህዋል الضروريه በጣም አስገዳጅ ሁኔታ ካልተፈጠረ በስተቀር አንዳንድ ልጆች ህመምተኛ ይሆናሉ ተፋካም ይሆናሉ የምግብ የማይወስዱ ከሆኑ ያው ከሁለት አመትም በላይ ሌላ አማራጭ ከጠፋ ለውዝር ይፈቀድላቸዋል ግን ኖርማል ከሆነ ከሁለት አመት በላይ መጥባት የለበትም አንድ ልጅ ማለት ነው ለሚቀጥለው መዘጋጀት ይኖርባታል ስለዚህ ወላጅ እናቶች ልጆቻቸውን ሁለት አመት ሙሉ ማጥባት ይፈቀድላቸዋል ወይም ደግሞ ግዴታ ይሆንባቸዋል ማለት ነው ለምን አራዳ አዩት መረባ ማጥባትን ለማሟላት ለሚፈልግ ሰው እስከ ሁለት አመት ድረስ ለምን አጠባ ተብሎ አይከለከለም መብቱ ነው ማለት ነው ወአለ المولود له ለተወለደለት ደግሞ ማለት ለአባት ማለት ነው ልጅ የተወለደለት አባት ነው ስለዚህ እሱ ደግሞ በሱ ላይ ምን ይኖርበታል ሪዝቁሁና ወኪስወቱሁና ቢልማዕሩፍ እነዚህን ልጆቻቸውን የሚያጠቡላቸውን ሴቶች በእነሱ ቁጥጥር ስር ቢሆኑም ወይም ተለያይተውም ቢሆንም ከውጭ የሚሆኑ ከግቢ የሱ ልጅ እስካጠባሽ ድረስ የመቀለብና የማልበስ ግዴታ ይኖርበታል ይላል እንግዲህ በመሰረቱ ልጅ ከተወለደልህ ግዴታው ቀጥታ ያንተ ነው የሚሆነው ማለት ነው ልጅን የማሳደግ ኃላፊነት ግዴታው ያንተ ነው እና ተባባሪ ናት የምትሆነው ማለት ነው እሷ ታጠባለች በምታጠባ ጊዜ ደግሞ አንተ ስለሷ ሸክመ ዞር ማለት የለብህም ማለት ነው አንተ እቺ ሴትዮ በአንተ ልጅ ስለ ስለተያዘች የሚያስፈልጋትን ሁሉ ለህይወት የሚያስፈልገውን ነገር ሁሉ ማሟላት ይኖርብሃል ሲታዋን ምግቧን አልባሳቷን መኖሪያ ቦታዋን ማዘጋጀት ይኖርብሃል ለማን አብራ ካለች ምስተናት ወጥሮም ወትሮም ልጅም ባይኖራት ያው አንተ ኃላፊነት ናት ግን በአጋጣሚ ወጣ ከሆነ ተፋታችሁም ከሆነ ያንተ ልጅ ዛስ እስከወጣች ድረስ የሌላ ትዳር ማግኘት እድልም የላትም መጫት ከሆነች ማለት ነው ስለዚህ እሷ ይደዋብ ቢያልቅም ያንተ ልጅ እስከያዘች ድረስ ምግቧንና አልባሳቷን መቻል ይኖርብሃል ኢላል አላህ Subhanahu Wa Ta'ala ቢልማዕሩፍ ይሄ ሲባል ግን በአግባቡ መሆን አለበት ይላል ሁሉ ነገር መጠንና ወሰን አለው በአግባቡ ሁለታቸውም ማለት ነው አግባቡ የሚለው ምንድነው ታቅሙ በላይ ቢጠየቅ ግዴታ የለበትም ለማለት ነው አንድ ሰው አቅሙ ደካማ ነው የገቢ ምንጭ ትንሽ ናት እሷ ግን የሀብታም ኑሮ ለመኖር ብትፈልግ አንተ ልጅ እያለሁኝና በወር ሺህ ብር መክፈል አለብህ ብትል ለምሳሌ ደሞዝ ሺህ ብር ናት ያንተ አንተ ሱን ትበላለህ ለሽብር ላንቺ ከሰጠው እኔ እንዴት ልሆን የራስ ጉዳይ አንተ ሽብር ነው መፈልገው አለች ይህ አግባብ አይደለም የሱ ሀቅ መጋፋት የለባትም በአቅሙ ልክ ነው መጠየቅ ያለበት ማለት ነው ላትከለፉ ነፍሱን ኢላ ውሳሃ ማንኛውም ነፍስ የምትችለውን ኢላ ጣቀታ ማለት ነው ያህል እንጂ አትገደድም አባት ልጅን ለምታጠባለት ሴት አስፈላጊውን ወጭ ማድረግ አለበት ሲባል በአቅሙ መጠን ነው በሷ አቅም ነው እንጂ የሚለካው በሷ ፍላጎትና ጥያቄ አይደለም ሷማ ብዙ ማገኘት ትፈልጋለች ማለት ነው ስለዚህ እሱ የሚችለውን ያህል በአቅሙ መጠን ከሰጠ ታቅሙ በላይ በሚጠየቀው የለበትም ላቱ ዳር ዋሊደቱን ቢወለዲሃ እናት በልጇ ምክንያት ጉዳት ሊደርስባት አይገባም ይላል ማለት ምንድነው ልጅሽ ኢለ ያንቺ ልጅ ነውና እሱ ረዳሽም አረዳሽም ማጥባት አለብሽ ተብላ አትጨቆንም ማለት ነው እሷ ማግኘት አለባት መጠቀም አለባት ልጇም ቢሆን በአባት ላይ ነው ግዴታው በቀጥታ የሚመጣውና አባት ባለው አቅም መስጠት አለበት እሷ ደግሞ አንዳንዶቹ ብዙዎቹ እንደሚያደርጉት የገዛ ልጅሽ ነው ብትፈልጊ ይላታል እናት ስለሆነ እንደማትጨክን ያውቃል ብትፈልጊ የራስሽ ጉዳይ ነው ያላቅም ብሎ የሚሄድ ሞልቷል ያም በማድረግ እሷን ያለ ዳዋ ማሸከምና መበደል አይገባቸውም ለልጅ ተጠያቂ ነህ ባይሆን በአቅም ልክ ነው የምትጠየቀው ይልሃል ማለት ነው ወላ መውሉድ ለሁ የሚወለድለት እንደው ወንዱም ቢሆን አባት ማለቱ ነው ቢወለዲ በልጁ ዶረር ሊመጣበት አይገባም ታቅሙ በላይ ተጠይቆ የማይችለውን ነገር ክፈል ተብሎ እሱ መስተቃየት የለበትም እሷም ደግሞ በነፃ አጥቢ ወይም ደግሞ የማይበቃትን ወጭ ብቻ ይበቃሻል ብሎ መቆድቆድ የለባቸውም ሁላችሁም ባለ አቅማችሁ ተባብራችሁና ተፈቃግዳችሁ ልጁን በመተባበር ማሳደግ አለባችሁ እንጂ አንዱ ከኃላፊነት ለማሞሽለክና በሌላው ላይ ለመጣል እንዳይሞክር መጠንቀቅ አለባቸው ይላል ወአለ الوارث مثل ذلك በወራሽም ላይ የዚሁ አምሳያ ይኖርበታል ይላል ማለት ምንድነው አባት ምናልባት ቢሞት የህፃኑ አባት የሱ አሪፍ የሆነ ሰው ኃላፊነትን ይወስዳል አባቱ ካለ አያትየው ማለት ነው ለልጁ በልጁ እግር ተጠቅቶ ነፈቃ ይሰጣል ማለት ነው ወንድም ካለ ወንድም ተጠያቂ ይሆናል ያ የሟች ወንድም ወንድም የሆነ ወይም አባት የሆነው ልክ በሰውየው ላይ የሚጣለው ኃላፊነት በሱ ላይ ይጣልበታል ማለት ነው እና ያንተ ልጅ ያው የልጅ ልጅህን ማሳደግ አለበት ልጅ የለምና ተብሎ በሚጠየቅ ጊዜ በሚችለው አቅም ነው የሚጠየቀው ማለት ነው እኔ አገባኝ ማለት አይችልም ለምን ንብረት ቶብ ይሄድ ያ ልጁ ቢሞት ወራሹ እሱ ነው እዳም ትቶ ከሄደ እዳውን ይወርሳል ማለት ነው وعلى الوارث مثل ذلك فإن أراد فصالا عن تراد منهما እሺ ወቅቱ ስለተገባደደ ዘላይ አፍታ ቆይታ እናረግና እንደገና ቀጣውን እንመለስበታለን ወሰለላሁ ዐለይሂ ወሰለም አለ ነብይ ብስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ እንደገና ተመልሰናል እና ወአለ الوارث مثل ذلك የህፃኑ አባት ምናልባት ከሌለ በህይወት ሙቶ ከሆነ እሱን የሚተካው የሱ ዋሪስ የልጁን ኃላፊነት ይረከባል እና እሱም ባለው አቅሙ ለልጁ መሰጠት ያለበትን ወጭ ይሰጣል ለናቲቱ ማለት ነው ከውጭም ከሆን ከግቤ ልጁን የምታሳድግለት ሴት አላቅሽም ተፈተሻል ወይ ባልሽ ሞቷል ዘወር በይ ማለት አትችልም የእናንተ ልጅ እስከያዘ ድረስ ለልጁ የሚያስፈልገውን ነገር ለሷም ማቅረብ ይኖርበታል ነው የሚለው አላህ Subhanahu Wa Ta'ala فإن أراد فصالا عن تراد منهما وتشاور إلى የማጥቢያው ጊዜ ሁለት አመት ሙሉ ነው ሲባል ሁለት አመት ሙሉ ማጥባት ግዴታ ነው ማለት አይደለም ሙሉ በሙሉ አስፈላጊ ከሆነ ነው ሁለት አመት የተባለው አስፈላጊ ከሆነ መብቱ ነው አለበለዚያ እናትና አባት ወላጆች ተስማምተው ተራዲን ማለት ልጃችን ካሁን በኋላ ጡት ቢጥል ይችላል ምንም የሚጎዳው ነገር የለም ብለው ተስማምተውና ተግባብተው ተመካክረውና ተስማምተው ከሁለት አመት በፊት እንዲቋረጥ ቢያደርጉ ይላል አመት ወይም አመት ተኩል ከሆነ ክፍለ ጊዜ ይበቃዋል ባሉ በጎት እንዲቋረጥ ቢያደርጉ ወተሻውሪን ከመመካከር ጋራ ፈላጁና አለይሂማ ይህም በማድረጋቸው ወንጀል የለባቸውም ይላል ምክንያቱም ለልጅ ከወላጅ የበለጠ የሚያስብ የለም ልጃቸው እንደሚችል ያውቃሉ በደንብ ጤናማና የፋፋ ልጅ ይሆናል ሌላ ምግብ አለማምደውታል ያን ምግብ እስከወሰደ ድረስ አሁን በኋላ ጡት አያስፈልገውም ብለው ሁለታቸው ምድምዳሜ ላይ ከደረሱ ሊያስጥሉት ይችላሉ ግድ ሁለት አመት መድረስ ላዚም አይደለም ያስፈልጋል በተባለ ጊዜ ነው ሁለት አመት ድረስ የሚሄደው ማለት ነው ፈላጁና አለይማ እና እናትና አባት የህፃኑ ልጃችን ሁለት አመት ባይሞላውም ጠንከሯልና ካሁን በኋላ በምግብ ብቻ መኖር ይችላል ብለው ተስማምተውና ተመካክረው እንዲቋረጥ ካደረጉ ይህም በማድረጋቸው ሀቁን አጓደላቸሁበት ተብለው አይወነጀሉም ወንጀል የለባቸውም ይላል ፈይና ረቱም አንተስተርዲዮ አውላደኩም አሁንም ወንዶች ልጆቻቸውን ለማስጠባት ብትፈልጉ ይላል ማለት በውጭ ሙግዚቶች ለማለት ነው አሁን አንዳንድ ጊዜ ባለቤቱ እንድታጠባለት የማይፈልግ ሰው ይኖራል ወይም ደግሞ እሷ ፈቃደኛ አትሆንም ታቅሙ በላይ እዳ ታሸክመዋለ አልግባባ ይላሉ እንግዲያውስ እኔ ልጅን ስጭኝና በፈለኩበት ቦታ አሳድገዋለሁኝ ብሎ መውሰድ ሁኔታ ይመጣል ማለት ነው በተለይ አረቦች እዛ አይነት ባህል አላቸው እና እንዳውም የውጭ ሴት ያጠባው ልጅ ነው ጠንካራ የሚሆነው በመንፈሱም በቁም በአካሉም የሚል እምነት ስላላቸው ሴትዮዋ ጋር ማትቻቻሉና ማትግባቡ ሆናችሁ ለወንዶች ልጃችንን ወስደን ከውጭ እናስጠባለን የሚል አቋም ብትይዙ ይላል ፈላጁና አለይኩም ይህንንም በማድረጋችሁ ወንጀል የለባችሁም ለምን ሌላ መተኪያ የምታሳድግልኝ ሴት አለችኝ በሷ በኩል አሳድገዋለሁኝ ካላ አባት እናትም ደግሞ ፈቃደኛ ሆና የምትሰጥ ከሆነች በውጭ ሄዶ ቢጠባ ምንም ችግር የለም ይላል اذا سلمتم ما اتيتم بالمعروف ለዚህ ለአዲስ ሙግዚት ልትሰጡ ቃል የገባችሁትን ወጪ በአግባቡ የምትሰጡ ከሆናችሁ ይላል ማለት ኸያና እንዳታደርጉ የውጭ ሙግዚት ይሄን ያህል በወር ትከፍለኛለህ ወይም በአመት ይሄን ያህል ትከፍለኛለህ አሳድግልሃለሁ ብላ ተተስማማችሁና ኮንትራት ከያዛችሁ ያን የገባችሁበትን ቃል የገባችሁትን ነገር መክፈል አለባችሁ አለበለዛ መክፈል ያለብህን ነገር ሳትከፍል ከቀረ ሶህት ነው ልጅህን እርምና ያጠባው ማለት ነው እና በሶህት የተገነባ ሰውነት ደግሞ ሙባረካ የሆነ ልጅህን በሚገባ ያው የምከፍለውን ነገር ከፍላለሁ ብዬ ቃል የገባሁትን ነገር በእርግጠኝነት ከፍላለሁ ብለህ እርግጠኛ ከሆንክ ወስደህ ብታጠባ ችግር የለም ግን አንዷን ምስኪን አጣለ አጥይልኝ ይሄን ያልከፍልሻለሁ ብለ ሲያበቃ ኋላ እንደገና ቃል የገባውን ነገር ማትሰጣት ከሆነ ልጁን ሐራም ነገር እንዳጠባው ይቆጠራል ማለት ነው ይህን እወቅና ተጠንቀቅ ይላል ወጣቁላ እና ወንዶች ልጆችን በማሳደጉ ረገድ ከወላጆቻቸውም ጋር ይሁን ከውጭ ምግዝቶች ጋራ ማድረግ የሚገባቸውን ሁሉ በማድረግ የማይገባውን ሁሉ በመጠንቀቅ አላህን ልትፈሩ ይገባል ይላል ወአለሙ ወቁአን الله بما تعملون بصير አላህ እናንተ በምትሰሩት ነገር ሁሉ ጥልቅ ተመልካች ነው እናንተ ጌታ የማያውቅና የማይከታተለን አይንሰላችሁ በልጆቻችሁ በበተሰባችሁ የሚጓደሉትን ህቁቆች በቅርብ እከታተላለሁና እታዘባለሁ ይህን አውቃችሁ መጠንቀቅ አለባችሁ ይላል ስለዚህ እነዚህ ሁሉ ነገሮች በዲናችን መመሪያና እልባት ተሰጥቷቸዋል ማለት ነው እኛ ግን አናውቅም በቃ ቁርአን ዝም ብሎ ሶላት መስገጃ አንድ አፍታ ቁጭ ብሎ የሚነበብ ነገር ነው ህገ መንግስት እንኳን ሊወዳደረው አይችልም ወዳቱም ህገ መንግስት የሚባለው ተበተሰው ውስጥ ገብቶ ለእያንዳንዱ ሰው መብትና ግዴታ እንደዚህ በዝርዝር ማንም ዓለም ህግ አላስቀመጠም እስላም ግን ጥቅቅን ነገሯ አሳተር ውስጥ አንተ ማጣቀር ነገር ሳይቀር ነው አብጠርጥሮ ግዴታና መብትህን የሚያስቀምጥልህ ማለት ነው ይህን የመሰለ መመሪያ አምክኖ ነው ዓለም እስላም እንደገና በጥላቶቹ እንቶፈንቶ የሚደናበረው ያለው ማለት ነው ስለዚህ እነን እንግዲህ ከባማላ ቁጥር አንድ ሰው ኢማኑ ጠንካራ ይሆናል ከጌታ ጋር ያለው ግንኙነት አስተማማኝ ይሆናል አከራውም ዱንያውም ያማረ የተዋበ ይሆንለታል ማለት ነው ከዚህ ፍቃድ ባፈነገጠ ቁጥር ይኸው በየታረቀው ወተቁላህ ይያለ ነው አላህን ፍሩ አላህን ፍሩ ከኔ ፍቃድ ያታፈንግጡ ይሄንን ካላደረገ ግን ኸሳራ ነው ዱንያችንም ምስቅልቅል ይሆናል ካላህ ጋር ከተጣላን በአከራም ደግሞ የባሰ ችግር ነው የሚጠብቀን ማለት ነው ወለዲነ ይተወፈውና ሚንኩም እነዚያ ደግሞ ከናንተ ማከረ እድሜያቸው አልቆ በሞት የሚወሰዱት ይላል ወንዶች ማለት ነው አባራዎች እና ሰዎች አሁን እኖራለን እያሉ ይመኛሉ ግን ቀጠሮ ከደረሰ እነሱ ስለተመኙ መቀጠል አይችልምና ቀጠሮ ደርሶባቸው የሞትጋቸው ይላል አላህ Subhanahu Wa Ta'ala ወይደሩና አዝዋጀን እና ባለቤቶቻቸውን ወደ ኋላ ትተው የሚሄዱ ሟቾች ነቢያን ቢአንፉሲህና 14 አሽሁር ወአሽራ እነዚህ ሟቾች በሞት በሚወሰዱ ጊዜ አጀላቸው ደርሷል መኖር አይችሉም ግን በሚሞቱ ጊዜ ሐቅ አላቸው እነሱ ሊከበርላቸው የሚገባ መብት አለ እሱንም እንድታውቁና እንድታከብሩ ይላል የሟቾችን ሐቅ ሱብሃንአላህ እንግዲህ ለሟች የማን የህገ መንግስት ነው የሚከራከረው ከሞተ ሞተ خلاص አላህ ይርሐመው አበቃ ግን አላህ Subhanahu Wa Ta'ala ለሙታን እንኳን መብት ያስቀምጣል ማለት ነው የሰውየ ሙቷል ከሞተ በኋላ እንደዚህ እንደዚህ ሐቅ አለው እሱን ጠብቁ ብሎ የሚያስተምር ጌታ ነው ማለት ነው ስለዚህ አሁን ባለትዳር የሆኑ ወንዶች ባለ ሚስቶቻቸውን ትተው በሚሞቱ ጊዜ ሚስቶቻቸው ለነሱ ሊያከብሩ የሚገባ መብታቸውን ነው ሊናገር የፈለገው ማለት ነው እነዚህ ሟቾች ሙተዋልና አያውንም አያውቁብንም ብላችሁ እንደ እንደፈለጋችሁ ሀጣቸውን እንዳትረግጡ ተጠንቀቁ ይላል ማለት ነው እና የሞቱ ወንዶች ባለቤቶቻቸውን ትተው በሚለዩ ጊዜ እነዚህ የሙታን ሚስቶች ከሞተ በኋላ ምንድነው ያላቸው አቋም ከሟቹ ባላቸው አቋያ ህቁቅ አለባቸው ያንን ህቁቃቸውን በአግባቡ መወጣት ይጠበቅባቸዋል ይላል እሱ ምንድነው የተረበስነ ኢህዳድ ይባላል በሌላ ቦታ የተረበስነ ቢአንፉሲሂና አርባዓተ አሽሁር ወአሽራ የሟች ባለቤቶች ባሏ ከሞተበት እለት አንስታ አራት ወር ከአስር ቀናት እስከሚሞላ ድረስ በአለችበት ቤት ቁጭ ብላ አደርገታ መኖር አለባት ቁጥብ ሆና ማለት ነው እና ከጌጣጌጥ ከቅባት ከሽቶ ከተለያዩ ነገሮች ከጥንጦ ነገሮች ርቃ የባሏን ሀዘን መጨረስ አለባት አራት ወር ከአስር ቀን ድረስ ነው ይላል ማለት ነው እና ኒካ የሚባለው ጋብቻ የሚባለው ነገር ትልቅ ጸጋ ነው ይህንን እድል በሚያጡ ጊዜ ሴቶች እድለ ሰባራ ይሆናሉ ማለት ነው እና ባሎችም ደግሞ ያው አጀል ስለሆነ ይሄዳሉ አላህ ይቀድም ወይ እሷ ትቀድማለህ ወይ እሱ ይቀድማል እሱ በሚሞትበት ጊዜ እዳ ግዴታ ነው ነው የሚለው ሙቷል በቃ ብላ በነጃታው ከማንም ጎራምሳ ልትዳራ አይገባትም አራት ወር ከአስር ቀን እስከሚሆን ድረስ ታለ ባስቀመጠባት የተቀምጣ አደብ ገዝታ ከጌጣጌጦችና ከሽታሽቶች ሽቶዎች ርቃ መኖር አለባት የግዴታዋ ነው ይላል እና ይሄ በጃሂልያ ነበረ በተለምዶ እስላም ከመምጣቱ በፊት በአረቦቹ ባህል አንድ ሴት ባሏ ሲሞትባት ከዚህ የበለጠ እጃት ቁጥር ነበረ ማለት ነው እና አመት ሙሉ ነበር የምትቀመጠው አመት ሳትቀመጥ የሟች ሚስት እንደገና ሌላ እጮኛ ምናምን አስተናግድ ያለው ይካለች እንደ ባለጌ ትቆጠርና ትወገዝ ነበረ እስላም ግን የሁሉን መብት አመዛዝኖ ነው እንትን የሚለው አመት አያስፈልግም ማለት አራት ወር ከአስር ቀን ግን ይኖራል ለሟቹ ባልሽ ክብር ስትይ አራት ወር ከአስር ቀን ድረስ መጠበቅ አለብሽ ብሎ አስቀመጠ የመጀመሪያው አመቱ በጣም የበዛ ነው ማለት ነው ምክንያቱም እሱ ሙቷል መልሶ አይመጣም አመት ሙሉ እሷ ከህይወት ተለይታ ማለት ነው እና ደስ የሚል ሽቶ አትሸትም ለሻል ያለ ልብስ አትለብስም አትነጥራትልም ተጎሳቁላ አመት ድረስ ተቆየች በኋላ አመት ሲሞላት የሆነ ጥጠር ነገር ይሰጧታል ያንን ጥጠር እንደዚህ ተወረውራለች በምትወረውር ጊዜ ለባሌ ይኸውን አመት ድረስ እንደዚህ የተሰቃየሁት ለሱ ያደረኩት ነገር ይችን ያህል አይደለም ብላ አክብሮቷን ለመግለጽ ጠርቶ ወረውራለች ይባላል ያ ነበረ በጃሂልያ ጊዜ አሁን ግን ያ እናንተ ሴቶችን ስለሚጎዳ እሱን አሻሽዴ ቀንሼላችሁ ወደ አራት ወር ከአስር ቀን እንድመለስ አድርጋለሁ ይሄን ግን ማክበር አለባችሁ አለ አላህ Subhanahu Ta'ala እና ይህም እንግዲህ ሁቁቅ ዘውጅ ከሚባለው አንዱ ክፍል ነውና የሟች ሚስት አራት ወር ከአስር ቀን ካልሞላ እዳዋ አያልቅም ማለት ነው እህዳድም እዳም ነው እዳዋም በዙ ነው የሚያልቀው አራት ወር ከአስር ቀን ሲሞላ ነው እዳዋ ሊያልቅ የሚችለው እርጉዝ ካልሆነች በስተቀር መፈጠር ከሆነች ግን በወለደችበት አጀሉሁና የጓና ሐምለሁን ስለሚሌላው አያት ስትወልድ እዳዋ ያልቃል ማለት ነው እህዳዷ ግን ያ ይቀጥላል ስለዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ ነው ሴቶች የባሎቻቸውን ህጎች እንዲያከብሩ የጠየቃቸው ማለት ነው የበሌላ በሌላ ስንዴት አራት ወር ካስቀን እንዴት ወይም ከዛ ታልቀን ለምን አልቀነሰም አስሯ ቀን ደግሞ ተለጣፊ ለምን ሆነች አራት ወር ሳይበቃም ወይ የሚል ነሳል አላህ ሁሉ ነገር በህክማ በጥበብ ነው የሚያስቀምጠው ማለት ነው በአንድ በሐዲስ እንደመጣው አንድ ሴት ጽንስ ያለባት እንስ በሚኖርባት ጊዜ አንድ አርባ እስከሚሆን ድረስ ሙጥፋ ሆኖ ይቆያል በማህፀን ውስጥ ጠብታ ውሃ ሆኖ ይቆያል ሁለተኛው አርባ ሲመጣ ደግሞ የረጋ ደም ሆኖ ይቆያል አልቀት የመሰለ ሶስተኛ አርባ በሚመጣ ጊዜ ደግሞ ኩርማን ስጋ ይሆናል አራተኛው አርባ ሲገባ ደግሞ የተለያየ ቅርጽ የሰጠውና ራስ እግር አንገት የሚባለው ነገር ተፈጥሮ ሮይ ይዘራበታል ይላል እነዚህ ሲደመሩ ነው አራት ወር ከአስር ቀን የሚሆኑት ማለት ነው እግር መንገዱን ጽንስም ካለባት ሀዘን ስለ ስለ ጎዳት ጽንሱ ሳታቀው ሊኖር ይችላል ማለት ነው እና ጽንሱም እንግዲህ ተፈጥሮ አካሉ ተቀናብሮ ህይወት ሲዘራና ሲንቀሳቀስ ነው አንዳንዶቹ የሚያውቁት ማለት ነው በተለይ የተጎሳቆሉ ሴቶች በዛ ሁኔታ ምናልባት ጽንስም ካለ እሱንም እግር መንገዱ እንዲጣራ ለማድረግ ነው ይሄንን የመረጠው ማለት ነው እና አራት ወር ከአስር ቀን ሳይሞላት አንድ ሴት ታገባች ወይም እጮኛ ለመጠየቅ እንኳ ከፈቀደች ያ ባሏን ሀቅ እንዳጠፋች ይቆጠራል ማለት ነው ኒካህም ከታሰረ ኒካሁ ባጢል ነው የተፈታች ሴት ጋራ የተለያየ ነው እዳ በእስላም አራት አይነት ዘርፍ አለው እና አራቱንም ለይተን ማወቅ አለብን ብዙዎቻችን የምናውቀው አንድ ሴት ተፈታች ሶስት ወር የምትለውን ብቻ ነው ሶስተር ወር አንድ ዘርፍ ብቻ ነው ሶስተር የሚከፍሉ የሚቆጥሩት የተወሰኑ ሴቶች ናቸው እንደውም አብዛኛዎቹ በሶስተር ማሰብ የለባቸውም ሶስተር የሚባለው ደም የሌለባቸው ሴቶች ብቻ ናቸው በወር የሚቆጥሩት ማለት ገና ህፃን ልጅ አቅመ ህዋን ያልደረሰች ከተፈታች ደም ስለሌለባት እሷ በወር ነው የምትቆጥረው ማለት ነው ወይ ደግሞ ከ ዓመት በላይ የሆነች ያፈጀች ሴት እሷም ደግሞ ደሟ ስለሚቋረጥ የዛ ጊዜ በሶስት ወር ይታሰብላታል ማለት ነው በዚህ መሃል እድሜ ያሉት ግን አብዛኛዎቹ ሴቶች ናቸው ከ ከ15 አንስቶ እስከ 40 እስከ ድረስ ያለው የደም ጊዜ ነው ማለት ነው በዛ ሁኔታ ያለው 90 በመቶ የሚሆነው ሴት በወር አይደለም መቁጠር ያለበት እንግዲያው በወርሃዊ ደም የወር አበባ ይመጣቸው ያ ደም ሲመጣ አንድ ደም ይመጣል ትጨርሳለህ ትታጠባለህ በወሩ ደግሞ ሌላ ደም ይመጣል ትጨርሳለች ትታጠባለች በሚቀጥለው ወር ሌላ ደምጣል ይመጣል ትታጠባለች በዚህ መልክ ነው ይሄ ሁላችንም እናቀይ ይገባል ሶስት ወር ሞልቶኛል ሌላ ግዝም ብለው ሶስት ወር ደም ያላት ሴት በወር አትቆጥረም በደም መቁጠርና በወር መቁጠር ይለያያሉ ማለት ነው ይበላለጣሉ ያንዳንዱ ሴቶች ደም ቶሎ ሊመጣ ይችላል ባቀኗም ሊመጣለት ይችላል ወር ሳይሞላ ሁለት ሶስት ወር ሳይሞላም ሊቀንስላት ይችላል በ25 ቀን ሊጨርስ ይችላል ማለት ነው ያንዳንዶቹ ደግሞ ይጎተታል በተለይ ሰውነታቸው የተጎታ ጎስቋላ ከሆነ ደማቸው ይቀራል ከወሊድ በኋላ ደግሞ አመት ድረስ ደም የማያውም አሉ ማለት ነው የነዛ እንግዲህ ይለያያል ማለት ነው ደሙ ነው ወሳኙ ደም እስካለባት ድረስ ደሙ ከመጣ በወደሙ ታስባለይ ከዘገየም ደግሞ አብሮ ይዘገያል እንጂ ሶስት ወር በሚለው ብቻ መሄድ የለብንም ነው ይሄ ሁለቱ የመቁጠሪያ ዘዴ ነው ሌላው አሁን የተጠቀሰው የሞተባቸው ሴቶች የተለየ ነው በደምም በወርም አይቆጥሩም ሁለቱም ተቀባይነት የለውም እነሱ ላይ እንግዳውሳ የተፈቱ ሴቶች የሞተባቸው ሴቶች አራት ወር ከአስር ቀን መሆን ይኖርበታል ማለት ነው ሳይሆን ነፍሰ ጡር ካልሆኑ ነፍሰ ጡር ከሆኑ ደግሞ አራተኛው ክፍል ይመጣል ማለት ነው ጽንስ ያለባት ሴት ምን የምትቆጥረው ቢሞትባትም ቢኖርም እዳዋ የሚያልቀው ሁሉ ጊዜ እንሷን ስትወልድ ነው ማለት ነው እርግዛ ካልወለደ በሆዷ ጽንስ እያለ የፈለገው ቢሆን እዳዋ ሊያልቅ አይችልም ማለት ነው እነዚህን ሁኔታዎች ልናውቅ ይገባል ይሁን ብላ ሶስት ወር ሞልተኛል ብለው ያገባሉ ይታጫሉ ይሄ ባጢል ነው ምክንያቱም ይሄኛው እዳ ካልተጠቃለለ የሚቀጥለው ጋብቻ ህገወጥ ነው የሚሆነው ማለት ነው እና እዳዋ ምን አይነት ሴት ናት የሚለው መጀመሪያ ይጠይቃል ማለት ነው ገና ህፃና እድሜ የሌለባት ወይም ደግሞ ያረጀች አፍጅች አቋረጠች ናት እሷ በሶስት ጨርሳለች ማለት ነው በማከለ እድሜ ናት ደም አለባት አዎ ደም ካለባት ሶስት ደም ማየት ወሳኝ ነው ይርዘምም ይጠርም ሶስት የተለያዩ ደሞችን ተጨርሳ ከዛ በኋላ ነው እጃዋ የሚያልቀው ማለት ነው እርጉዝ ናት እርጉዝ ከሆነች እርጉዟ መወለዱ ወሳኝ ነው ባጭርም ይሁን በረጅም ማለት ነው አንዳንድ ጊዜ በመጨረሻ ወር ልትወልድ ስትል ከሆነ የተፈታችው ዛሬ ተፈታ ነገ ልትወልድ ትችላለህ እንደው ባንድ ቀን ያልቅ ይችላል ማለት ነው አንዳንድ ጊዜ ደግሞ በተቃራኒው የመጀመሪያ ጽንስ ባደረገችበት እለት ትፈታ ትችላለህ ዘጠኝ ወር ሙሉ እዳው አለባት ማለት ነው ወሳኙ ያ መወለዱ ስለሆነ እነዚህን ነገሮች ለይተን ማወቅ ይኖርብናል ነው እና 14 አሽሁር 10 فاذا በለግና አጀለሁን ያን የተመደበላቸውን ጊዜ ገደብ በሚደርሱ ጊዜ ፈላ ጅናሃ አለይኩም በእናንተ በቤተሰብ አባላት ላይ የለም ወንጀል የለም ፊማ ፈአልነ ፊ ሴቶች በገዛ ፍቃዳቸው በራሳቸው ዙሪያ በሚሰሩት ነገር የሚያገባችው ነገር የለም ይላል ቢልማሩፊ በአግባቡ በህጉ እስከሄዱ ድረስ ይላል ማለት ምንድነው አንዳንድ ደግሞ ባህሎች አሉ ጎታቸው የሆኑ ባህሎች በጃሂልያ ጊዜ የተለመዱ እና በአራት ወር ከአስር ቀን አላህ Subhanahu Wa እጃቸው ያልቃል የሙታን ሚስቶች ብሎ ሲያበቃ ሰዎች ግን በጃሂልያ የለመዱትን ነገር አመት መቀመጥ አለባት አመት ሳይሞላት እንዴት ትናንትና ባለቤቷ ሞቶ እንደዚህ ትላለች ምን አይነት ናት እያሉ የሚያነውሩና ሴቶችን የሚበድሉ አሉ ማለት ነው የቤተሰብ አባላት ይኮደኩዳሉ በተለይ በተለይ የሟች ቤተሰብ እና ልጃችን ትናንትና ሞቶ አሁን ዛሬ ሌላ ምን አማረሽ ምን ፈለግሽ የምትቋቋዩ የምትቆነጃጁ እያሉ ይጎነትሏታል ማለት ነው አደብ ግዛል አላህ Subhanahu Wa Ta'ala እኔ መድጋለሁ የሚበቃውን ጊዜ አራት ወር ከአስር ቀሯን ጨርሳለች በዛው ለት እንኳን በአራት ወር ከአስር ቀን እጮኛ ከመጣላት ልታገባ ትችላለች ምን ገባ ይላል አላህ Subhanahu Wa Ta'ala ስለዚህ በአላህ ህግ ነው መሄድ ያለብህ በራስ ግምትና ስሜት አይደለም ማለት ነው አራት ወር ካስርከን ቀን አላህ ስለመደበ ማንኛውም ሙስሊም ሆነ ሴት ከዛ በፊት ብታገባ ኒካህ ባጢል ነው አይፈቀድላትም አራት ወር ከአስር ቀን ከሞላ ግን በተለምዶ ሁለት አመት አመት ምናምን እያላችሁ እሷን ደግሞ ማስተካየት የለባችሁም አላህን ፍሩ እኔ የሚበቃውን ጊዜ መድጃለሁ እሱን እንደ እንደጨረሰች በአግባቡ እሷ አገባለሁኝ ካለችና እድሉ ከተገኘ ልታገባ ምንም የሚከለክላት ነገር የለም ይላል ማለት ነው ፊማ ፈአልነ ፊ አንፉሲሂን ማለት እኔ ካሁን በኋላ ተጨማሪ ጊዜ አልፈልግም አገባለሁኝ የሚል ውሳኔ ላይ ብትደርስ እድሉም ከተገኘ ብታገባ ማንም ሰው ጣልቃ ሊገባና ሊከለክላት አይገባም ይላል ቢልማሩፍ ማለቱ በህጋዊ መንገድ የሚለው ለአንዳንዶቹ ያው ዝም ብለው በብልግና ከማንም ውጭ ወንድ ጋር አዳራለሁ ብትል ይሄ አይፈቀድ ሞትሮውንም ግን በህጋዊ በጨዋ መልኩ እጮኛ ከመጣላት ልታስተናግድ ትችላለች ነው የሚለው ፊማ ቢማ ተአም والله بما تعملون خبير አላህ Subhanahu Wa Ta'ala ሁላችሁም በምትሰሩት ነገር ሴቶችም በበኩላቸው እንደገና የቤተሰብ አባላትም ከጎን በምታደርጉበት ተሳርፉ ተጽኖ ጥልቅ አዋቂ የሆነ ጌታ መሆኑን ወቁ እያንዳንዳችሁ ገደብ ተደርጎላችኋል ግዴታና መብታችሁ ከዛ አልፎ አንዱ በሌላው ላይ ጫና ማሳደርና መበደል አይፈቀድም የምታረገውን አውቃለሁ ጠንቀቅበል ኢላላ አላህ Subhanahu Wa Ta'ala አለይኩም እንደገና በእናንተ አሁን በቤተሰብ አባላት ላይ ወንጀል የለም ፊማ አረቱም به من خطبه النساء ሴቶችን በማጨት በማሸሞራቸው ይላል ማለት በሟች እዳ ላይ ያለችውን ሴት እዳዋ ሳይጠናቀቅ በፊት መጠየቅ ለዚህ ለማግባት መሞከር አይፈቀድም ሰውየው ሙቷል ማን ይከለክለኛል ብለ እንዳትዳፈር እኔ መብቱን አስከብርለታለሁ እያለ ነው ማለት ነው ግን ይህን ሲባል በቀጥታ መጠየቅና ማጨት ማግባት ነው የተከለከለው ግን በጃዙር በአሽሙርና በተለያዩ መልኮች እቺ ሴት የምትፈልጋት ከሆነ ሌላ ሰው እንዳይቀድም መልእክት ማስተላለፍ ትችላለህ ይላል ደግሞ ሰዎችን ችግር ያቃልና ማለት ነው አንዳንድ ጊዜ በጣም ተፈላጊ የሆነ ሴት ትሆናለች አስቀድሞ ሁሉም በቋፍ ይጠብቃል ማለት ነው እድዋ መቼ ነው የሚያልቀው እያለ የሚከታተለው ብዙ ነው ስለዚህ አንተ እሷን ላለመቀደም ምን ማድረግ ትችላለህ በካለለቀ ዘቻ አካባቢ ዝር እንዳትብ እንዳትሰብ ያለውኝና ብለህ ስትንቀራፈፍ ሌላው እንዳይቀድምህ አንተ ዘዴ መጠቀም ትችላለህ ይላል አላህ Subhanahu Wa Ta'ala ማረግ አለብህ እሷን መልእክት ታስተላልፍላታለህ አንቺ እኮ ልጅ ነሽ ፈላጊሽ ብዙ ነው እንደምትፈልጋት ለመጠቆም ብቻ ማለት ነው አንቺን ያገኘ ሰው የታደለ ነው መዛሰለ ቃል ትወረውራለህ ማለት ነው ያቺ ጊዜ የሰውዬ ይፈልገኛል አጥምዶኛል ማለት ታውቃለህ እሷን ፍላጎቷ ከሆነ በቃ እሱ ይፈልገኛል ስልና ሌሎች ሲመጡ ያው ፊት አትሰጣቸውም ማለት ነው ከፈለገች ነው ካልፈለገች ደግሞ እንደዚሁ የሚሉ ሌሎችም ስላሉ ማወዳደር ትችላለች ችግር የለም ማለት ነው እና የሰው ስሜትም አላይ አይኮደኩድም ሰዎች እንግዲህ እንደ የምትፈልግ ሴት ከሆነች ሁሉ ሰው እንደሚጓጓለት ስለሚያቅ በቀጥታም ሆነ በተዘዋሪ እሷን እንዳትጠይቅ አላለም ማለት ነው በቀጥታ አትችልም የዛን የሟቹን መብት ትረግጣለህና ግን ባሽሙር ታሪድ ማለት ማሸሞር ማለት ነው ዙሪያውን ማሽከርከር ትችላለን ለሷ ለቤተሰቦቿ መልእክት ታስተላልፋለህ የእናንተ ልጅ እኮ ቆንጆ ልጅ ናት ፈላጊዋ ብዙ ነው ምናምን ታል የሰው ይፈልጋታል ማለት ነው ይልና ሂሳብ ያደርጋል አባቷም ቢሆን ማለት ነው በዚህ መልኩ ብትጠይቁ ትችላላችሁ ይላል ማለት ነው ፊማ አረቱም ሚማ ፊማ ከነይቱም አለው በኪናያ በአሽሙር መልክ መናገር ትችላላችሁ ምን ኺጥመት ኒሳ ሴቷን በማጨት ረገድ ቀጥታ ማጨት አትችልም አነ እሷ መጠየቅም ሽማግሌ መላክም አትችልም ግን እንደምትፈልጋት የሚጠቁም ነገር ማሳየት ይችላል አክት ማለት ነው አው አጥነንቱም ፊአንፉሲኩም ወይም ደግሞ በልባችሁ ማቀዳችሁም ወንጀል የለበትም ይችላል እደዋሲያል እኔ አገባታለሁ የሚል ልብ ውስጥ ቢኖር والله ما تعملون خبير ብሏልና የልባዋቂ ነው ስላለ በዚህ ይዘኝ ይሆን ብላ አትጨነቅ ኒያ ብታረግ ምን ይከለክልሃል ብቻ ሌላ እርምጃ እንዳትወስድ እንጂ በልባችሁ ይህንን እቅድ መያዛችሁም አያስወነጅልም ይላል ማለት ነው አሊም አላሁ አንኩም ተተዝኩሩ ለሁን ይህን ያደረገው ለምንድን ነው አላህ እናንተ ቢከለክሏችሁም እንደዚህ ተፈላጊ የሆኑትን ሴቶች በልባችሁ እንደምትመኟቸው አቃለሁ ስለዚህ ጦቢ ያልሆነ ነገር በልብህም እንዳታስብ ልከለክልህ አልፈልግም ማለት ነው እናንተ ይህን ነገር እንደምታደርጉት አቃለሁን የምትፈልጉትን ሴት ማሰባችሁ እንደማይቀር ነውና በልብ አታስብ ብዬ አልከለክልም አሽሙር አትናገርም አልልህም በዚህ ደረጃ ይፈቀድልሃል ከዛ አልፈህ ግን ሌላ እርምጃ እንዳትወስድ ማለት ነው አክነንቱ ማለት የአድመርቱን ፊአንፍሲኩም በልባችሁ ሐሳቡን ብታሳድሩ ወይም ደግሞ የተለያዩ አሽሙራዊ ቃላቶችን ብትወረውሩ በዚህ አላህ አይቆጣችሁም ይላል ማለት ነው علم الله انكم ستذكرونهم ምክንያቱም አላህ በዚህ ደረጃ እንደምታስታውሷቸው ያቃልና በዚህ መልክ አታድርጉ ብሎ አይከለክልም ወላኪን ላትዋዒዱሁነ ሲራ ግን በምስጥር ሌላ ሰው ሳታሳውቁ በምስጥር እንደምታገቧቸው እቅጩን አትንገሯቸው እኔ አንቺን አገባሻለሁ ብለህ ቃል እንዳትሰጥ ግልጽ የሆነ ቃል ማለት ነው ይህን ካደረግ በእደዋ ላይ ያለ አጫሃት ማለት ነው በእዳው ላይ ያለ ካጫት ደግሞ የሟቹን መብት ተዳፍራሃል ማለት ነው ስለዚህ ወንጀል ይመጣብሃል ማለት አሽሙር ከሆነ ግን ሊሆንም ላይሆንም ይችላል ሙከራ ነው ያደረከው ከፈለገ ትቀበላለህ ካልፈለገ ትተዋለች ይህ ግልጽ የሆነ ነገር በተለይ እንግዲህ ሚዛን ያለው ሰው ከሆነ በማህበረሰቡ መካከል ሀብታም ሊሆን ይችላል ባለስልጣን ሊሆን ይችላል የተለያየ መልከኛ ሊሆን ይችላል ሰው ይፈልገዋል እሱ ሲጠይቃት እሷ ደግሞ ወክ ብላ ወዳውኑ ግልጽ የሆነ መልስ ትሰጣለች በዛ ጊዜ እንደተጋቡ ሆነ ማለት ነው በእጃ ላይ እያሉ ይሄ አይፈቀድም ይላል በሚስጥር ሰው ማንም አልነገረም አላወቀም ብለ በሚስጥር እንኳን ቢሆን አገባሽ አለ የሚል ግልጽ ቃል እንዳትሰጣት ይላል ማለት ነው ኢላ አን ተቁሉ ቀውለን ማዕሩፋ ነጥፈት ያለ ቃል ብትናገሩ እንጂ ይላል ማለት ነው ጠፈት ያለ ቃል ማለት የጨዋ ያዋሽሙራዊ ቀደም ሲል የተነገረው ማለት ነው አንቺ ቆንጆ ልጅ ነሽ እንዳንቺ አንቺ ምን ፈላጊ ታጫለሽ እሱን አላህ ይማረው እንጂ የመሳሰለ ቃል ብትናገር ችግር የለውም ማለት ነው ወላ ታልዚሙ ዑቅደተ ኒካህ እና ኒካሁን ጋብቻውን መፈጸምም አትወስኑ ሐታ የብሉል ኪታቡ አጀለሁ አላህ ያስቀመጠው ጊዜ ገደብ ገደብ ውስጥ የሚደርስ ድረስ ማለት ነው እና እናንተ በልባችሁ ልትፈላለጉ ትችላላችሁ ልትሸማመሩ ትችላላችሁ ደብዳቤ ልትለዋወጡ ትችላላችሁ ግን በግልጽ አደባሻለሁ አደባሃለሁ የሚል ነገር እንዳትወስኑ ይላል አላህ Subhanahu Ta'ala በውሳኔ ደረጃ ከሆነ ያ የፊተኛውን እዳ እንደተዳፈራችሁ ይቆጠራል ማለት ነው አባ ኪታቡ አጀለሁ ማለት አራት ወር ከአስር ቀን ብሎ አላህ የመደበው ክፍለ ጊዜ እስከሚጠናቀቅ ድረስ ግልጽ የሆነ የጋብቻ ቃል እንዳትለዋወጡ ወአለሙ ወቁ አንላህ ያለሙ ማ ፊ አንፉሲኩም አላህ Subhanahu Wa Ta'ala በነፍሶቻችሁ ውስጥ ያለውን ምስጥር ሁሉ የሚያቀባችሁ መሆኑን ወቁና ተጠንቀቁ ፈህደሩ ተጠንቀቁት አላህ Subhanahu Wa Ta'ala እንደናንተ ከላይ የሚነገርና የሚሰራውን ብቻ ሳይሆን ውስጥ ድብቅ የሆነውን ስሜት ምስጥራችሁንም ስለሚያቅ በዛም ጭምር ከፍቃዱ እንዳታፈነግጡ ተጠንቀቁ ወአለሙ ወቁም አንላህ ገፉሩን ሐሊም አላህ Subhanahu Wa Ta'ala በተቻለ መጠን ጥንቃቄ ካደረጋችሁ ታቅማችሁ በላይ በሆነ ስተት ይቅር እንደሚላችሁና እንደሚታገሳችሁ ሞቁ ይላል ማለት ነው እና ሰው የቻለውን ያህል ከተጠነቀቀ ሰው እንደመሆኑ ደካማ ጎን ይኖረዋል አንዳንድ ጊዜ እንደ መጥፎ ነገር እንኳን ቢያጋጥምህ አብዛኛው አቋምህ ጥንቃቄ እስከሆነ ድረስ ያንን የሚያመልጠውን ጥቅቅን ነገር አላህ በይቅርታ ያልፋልና ይታገሳል በግደለሽነን ማና አለብኝ ብለህ ዝም ብለህ ልቅ ሆናለሁ ብትል ግን አለቅም በማለት ያስጠነቅቃል ማለት ነው هذا صلى الله وسلم على النبي الحمد لله والصلاة والسلام على رسول الله አሁንም ያው የጋብቻ ጉዳይ በዛ ዙሪያ የዒዳ ሁኔታዎች በተለያየ መልኩ እያሰመረባቸው ነው ያለው ላጅናህ አለይኩም በእናንተ ላይ ወንጀል የለም ላይስማ አለይኩም ማለት ነው ጅናህ ማለት እንጠለቅቱም ኒሳ ሴቶችን ከፈታችሁ ማለም ተመስሁና ሳትነኳቸው በፊት አው ተፍሪዱ ለሁን ወይም ደግሞ በመህር መልክ የሚሰጠውን ነገር ሳትወስኑ ይህን ያህል ብላችሁ ግልጽ ሳትናገሩ በፊት ብትፈቷቸው ተፍሪዱ ለሁን ፈሪዶተን ማለት መህር የተወሰነ ምህረት ሳትመድቡላቸው በፊት ብትፈቱ መፍታታቸው ወንጀል የለበትም ይላል እንግዲህ ሰዎች በማህበራዊ ህይወት የተለያዩ ችግሮች ያጋጥማሉ ትዳር ተፈላልገው ኒካ ይታሰራል ኒካ ከታሰረ በኋላ አንድ ችግር ይፈጠርና ወዳውኑ እንዲፈርስ ይደረጋል ማለት ነው ሳይገናኙም በፊት አንዳንድ ጊዜ ደግሞ መህሩ ይሄን ያህል ነው ተብሎ ግልጽ ሳይነገር በፊት ያው መህር እንዳለ ይታወቃል በጥቅሉ ግን ይሄን ያህል ማር ከፍላለሁ ብሎ ሳይናገር መግለጫ ሳይሰጥ እንዲሁም ደግሞ ግንኙነት ሳይደረግ አሁን ንካህ አሁን አንድ ነገር ምክንያት ተፈጠረና መለያየት አለባቸው ተባለ በዚህ መልክ ቢፋቱ አስፈላጊ ከሆነ ይፈቀዳል መለያየታቸውን የሚከለክል ነገር የለም ነው የሚለው ምክንያቱም የተለያዩ ምክንያቶች ይመጣሉ አንዳንድ ጊዜ ትዳሩ ሊቀጥል የማይችልበት ሁኔታ ሁላቸውም ያምኑበታል እንደዚህ ከሆነ አይሆንም ካሁኑ ማለያየት አለብን ይላሉ ያን ነገር የዚህ አይነት ነገር በሚመጣ ጊዜ ሴቶችን ሳትገናኙአቸው የመረ ገንዘቡም ሳይወሰንም የመፋታትና የመለያየት ሁኔታ ከተከሰተ ፍቹ አይከለከልም በመሰረቱ አስፈላጊ ነው እስከተባለ ድረስ ማለት ነው ለምን ፍቹ የማይሆን ጋብቻ ይቀጥል ከተባለ ወጅ ነው የሚሆነው በሷም በኩል በሱም በኩል ይጎዳል ማለት ነው እና ገና ከመነሻው እንቅፋት ታጋጠመው በዚህ መልክ መቀጠል አንችልም ብለው ካመኑ አጥፋቱ ብሎ ተጽዕኖ ሊደረግላቸው አይገባም ችግራቸው ነው እንዲፋቱ የሚያደርገው ማለት ነው እና በዚህ መልክ የተለያዩትን ሰዎች ከተለያዩ ምን ይሆናል ወደ ኢዳውና ወደ መሩ ስንሄድ ግን አዲስ ህግ ይመጣል ዘላይ ማለት ነው በመሰረቱ ኢዳ የለባትም ሳትገናኛት ተፈታት ነፃ ናት ዛሬ ተፈታ ነገ ደግሞ ሌላውን ማግባት ትችላለች ማለት ነው ግንኙነት ሳያደርጉ ወይም ከልዋ ካላደረጉ አንዳንድ ዑለሞች እንደሚሉት ከልዋ የሚባለው እንደ ግንኙነትም ይቆጠራል ማለት ነው ማለት ክፍል ይዘገብተ የተወሰነ ጊዜ አብረህ ቆይታ ካደረግ ሌል ልትገናኙ ላትገናኙ ትችላላችሁ ያ ከሆነ እንደ መገናኘት ይቆጠራል የሚሉ አሉ ለጥንቃቄ ማለት ነው እና እሷን ክፍል ይዘህ ሳትገባ ልክ ሊቃው እንደታሰረ ወይም ደግሞ በአየር ላይ ሊሆን ይችላል ሩቅ ሀገርና ሩቅ ሀገር ሆኖ ሊጋቡ ይችላሉ በዛ ሁኔታ ላይ ሳይገናኙ ምንም ቆይታ ሳያደርጉ ተተነጣጠሉ እሷ ልክ እንደተፈታች እዳ የለባትም ነፃናት ማለት ነው ማረም በሚመለከት ግን ካልተጠረ ተጠርቶላት ከሆነ መጀመሪያ 10 ሺህ ከፍላለሁ ብሎ ከሆነ የተስማማው ኒካሁ በመታሰሩ ብቻ ግማሽ ይገባታል ማለት ነው ሳይገናኝ ግን ተነካስታ ሙሉን ከፍላ ይከፍላል ማለት ነው ስለዚህ በዚህ መልክ ደግሞ የሚፈቱትን ሰዎች በምን መልክ እንደመጣየት እንዳለበት ይገልጻል በዛ አያት ነው በእናንተ ላይ ወንጀል የለም ሴቶችን በመፈቱ ጊዜ ተመገናኘት በፊት ወይም ደግሞ መህሩ ይሄን ያለው ተብሎ ተመመደቡ በፊት ከሆነ ፈሪዳ ወመጥዑሁና አለል ሙሲዕ በዚህ መልክ የተፈቱትን ሴቶች ማሩም ሳይወሰን ግንኙነቱም ሳይደረግ ከሆነ እነዚህን ሴቶች እዳ የለባቸውም በመሰረቱ ግን ሙትአ የሚባል ነገር ይሰጣቸዋል ማሩም አልተወሰነም የተወሰነ ስለሌለ ይሄን ያልከፈል አይባልም ማሩ በሙታ ይተካል ማለት ነው ሙታ በሚባል ክፍያ ይተካል የሙታ የሚባለው ምን ያህል ነው ወደሚለው ሲመጣ አለል ሙሲይ ቀደሩ ሀብታም ባለጸጋ ሰው ከሆነ የዚህ አይነት የጋብቻ ሙከራ አድርጎ የፈረሰበት በሚችለው አቅም ሙታ ይከፍላል ይላል ወአለል ሙቅትሪ ቀደሩ በዳም ላይ ደግሞ በመጠኑ ባለችው አቅሙ ይጣልበታል ይላል ምክንያቱም አንድ ወጥ የሆነ ኮታ አይሰጥም ማለት ነው ማር ምን ጊዜም ቢሆን ሰዎች ሲጋቡ እንዳቅማቸው ነው የሚስማሙት ማለት ነው ሀብታም በመቶ ሺህ የሚቆጠር ሊሰጥ ይችላል ማን ከለክለዋል እስካለው ድረስ ማለት ነው ልጠይቅም ትችላለች እሷ መካከለኛ ደረጃ ያለው ደግሞ ግፋ ቢል 10000 15000 ይጠይቃል ዝቅተኛ ከሆነ ደግሞ በአንድ ሺህም ከዛም በታች ሊሆን ይችላል ማለት ነው ይሄ አቅማቸው ኢኮኖሚ አቅማቸው ነው የሚወስነው እኔ ታልካ ገብቼ ይሄን ያህል አላላችሁም እና ሙጣም ላይ ስትመጡ እንደዛው ነው ሙጣ ማለት ያው ጋብቻው ተሰናክሎ የፈረሰባቸው ሰዎች ማሩ ሳይጠራ ከቀረ ተጠርቶ ከሆነ ግማሹን ነው ብለናል ተጠርቶ ከሆነ ያልተጠራ ከሆነ ግን ነፃ አትሄድም ማለት ነው ምክንያቱም አግድ ተደርጓል አዲ ከተደረገ ያው መህር እንደሚኖር የታወቀ ነው ባይጠራም ማለት ነው ግን ባለመጠራቱ ለባል ይሻሻልለታል ስላልተጠራ ሙጣ እንጂ መህር የለብህም ይባላል ማለት ነው የሙጣ የሚባለው ምንድነው ጉርሻ ማለት ነው ወይም ደግሞ የሞራል ካሳ ይባላል አይደል በተለምዶ ሀገራችን ያልተሳካ ጋብቻ ተተሰናከለ በቃ እሷ የትዳር አገኘው ብላ እሷ ጓደኞቿ በተሰቧ ደስ ብሏቸዋል አሁን እንደገና ባልታሰበ ፍጥነት ፈረሰ በሚባል ጊዜ ሞራሏ ይነካል ሴትዮዋ ማለት ነው ደነግጣለች በተሰውም እንደዛው ያፈራል ማለት ነው ያኔ የተወሰነ ገንዘብ ትጧት ለምትሰናበተው ሴት ነው የሚለው እና መህርም አላገኘች ምንም አላገኘች ተምላ መጣች ከሚባል አይ ገንዘብ ሰጥቷታል እንዲህ አይነት ነገር አበርክቶላታል ሲባል ይጠግናል ማለት ነው የተወሰነ ነገር ማግኘቷ እና ንካው ያው ሷለ አይደለም ያፈረሰው በተከሰተው ችግር ነው የፈረሰው ግን ምንም ነገር ባልም አላገኘች ገንዘብ አላገኘች ከተባለ ችግሯ ድርብር ሆነ ማለት ነው ግን የተወሰነ ገንዘብ ይዛ ተወደች ጥቅም አግኝታለች ማለት ነው ነፃ አይደለም የመጣችው ስለዚህ የሚሰጠው ጥቅም ሙጣ ይባላል እንግዲህ ሀብታም ከሆነ እንደ ሀብታምነቱ ዳጎስ ያለ ነገር መስጠት አለበት والله አልሻውም እንጂ እኔ ያው ትዳር ነበር የፈለኩት እንግዲህ ይሄ ችግር ከተፈጠረ ምን አደርጋለሁ ይችል አንዳንድ ነገር ትሆንሽ ብሎ አንድ 5000 10000 ሊሰጣት ሀብታም ከሆነ እሱም አይጎዳው ለሷም ይጠቅማታል ማለት ነው ደግሞ ዝቅተኛም ከሆነ ባለች አቅሙ ምስኪኑም ቢሆን አንድ 500 ቢሰጣት ለሷ አንድ ነገር ነው ማለት ነው ዝም ብለሽ ግን በመጣሽበት እግር ሂጂ ከተባለ ሞራሏ የበለጠ ይጎዳል ማለት ነው ምክንያቱም እሷም ቢሆን በአቅሟ የተወሰነ ነገር አውጥታ ተበድራ ምን ብላ ተማምራ ተቋቁላ መጣለች ያ ነገር ያሳፍራታል ማለት ነው የተወሰነች ነገር ካገኘች ግን ምንም ቢሆን ያው ገንዘብ አግኝቻለሁ ብላ ራሷን ታጽናናለች ይሄ ሁሉ እንግዲህ ሳይቀር ነው አላህ Subhanahu Wa Ta'ala የሰዎችን ስሜት የሚከታተለው ማለት ነው እና ይሄ ሙታ ምን ያህል ነው ወደሚለው ሲመጣ ግን ይሄን ለእናንተ ትቸዋለሁ አለል ቀደሩ አለል ቀደሩ ሀብታሙ እንደ ሀብታምነቱ የሞ ኑሮ የጠበበበት ደካማውም እንደ አቅሙ ብቻ መስጠት አለበት የሚለውን ጥቅላ ሐሳብ እንጂ አምን ያልስ የሚለውን እናንተ ገምግማችሁና ራሳችሁ ይህን ያህል ብሰጥ ይበቃል የምትሉት ነው መስጠቱ ማለት ነው እና ሰው ቢሰማው ዘሌ ይህን ያህል ሰጣት ተብሎ ቢነገር ባያስገርም እንኳን የማያሳፍር መሆን አለበት ማለት ነው እንግዲህ ሰው ማህበረሰቡ ያቃል አቅምህን አንተ የታወቀ ሀብታም ከሆን ሙታ አንድ ሺህ ብር ሰጣት ቢባል በሀብታም ደረጃ ተሳፍራ እንደ በሷ አቅም ይሄን ነው እንደሚሰጣት ምን አይነት ነው ነው የሚባለው ለዲያ ግን ትልቅ ነው ግን ሰው የማይታዘብህ መሆን አለበት ደረጃን ጠብቀህ ከፍ ያለ ደረጃ ላይ ከሆን ከፍ ያለ ነገር ስጣት እዛ ጊዜ ማሻአላ ጀዛአላሁ ኸይር ጥሩ አድርጓል የሚባል መሆን አለበት ማለት ነው ድሃም ደግሞ እንዳቅሙ ባለችው አቅሙ ምን ያህል እንደሆነ ያቃል ጎረቤት በተሰብ እሱ ይሄን ያህል ከተባለ የለውም አቅም በቂ ነው ለሱ ይባላል በዚህ መልክ ተሰጣችሁ በቂ ነው ይላል ማለት ነው ወአለ ሙክቲሪ ማለት ወአለ ፈቂሪ ያው የጠበበበት ደካማ አፈጀ የሆነው ሰውዬ እሱም ባለችው አቅሙ የሰጠ ታበረከተ እንደ ሀብታሞቹ ካልሰጠ ተብሎ አይወቀስም ማለት ነው መታን ቢልማዕሩፍ እና በአጠቃላይ በሰጩም በተቀባዩም ዘንዳ መልካም ነው በቂ ነው ተብሎ የሚገመት የሆነ ስጦታ መስጠት አለባችሁ ሐቀን አለል ሙህሲኒን እና በጎ አድራጊ በሆኑ ሙእሚኖች ላይ ይሄ አላህ ዋጅብ አድርጎባቸዋል እና ሴትን ዝም ብለ አምጥተህ ዝም ብለ መመለስ የለብህም ማለት ባትጠቀምባት እንኳን አንግሪ አልተገናኘም ምንም ያገኘው ነገር የለም ግን ሙስሊም የሆነ ሰው ሁልጊዜ ክብሩን ይጠብቃል የሰውንም ሞራል ይጠብቃል እና ምን አደረገችልኝ በሄደች ትሂድ ማለት የለብህም የተወሰነ ነገር ፍጣት ይሄ ከሆነ አላህ ዘንዳ ወረታን ታገኛለህ ሙስሊም የሚል ራሱ ሽልማት ማረግ ዝምሰጠህ ማለት ነው ይሄን ካላደረክ ግን ሙስሊም ማለት ነው አስከፊነህ በአላህ ዘንዳ ትዝብት ወድቆብሃል እና ሙህሲን በሆኑት ባሮች ላይ ይሄንን ዋጅብ አድርጌ መድቤባቸዋለሁና ጋብቻ የተሰናከለባቸው ከሆነ ለእንደዚህ ለሚሰናበቱ ሴቶች የሞራል ካሳ መስጠት ይኖርባቸዋል ይላል ማለት ነው ወይስ ወለቀቱሙሁን ምን قبل ان አሁንም ደግሞ ሳትነቋቸው ግንኙነት ሳይደረግ ከፈታቸዋቸው ወቀር ፈረቱም ለሁን ፈሪዷ ግን ከፊተኛው የሚለየው ቀደም ሲል መህሩን ጠርታችሁላቸዋል መህሩ 10 ሺህ ነው ተብሎ ተስማምታችሁ ነበረ ኒካው እንደታሰረ እኔ እንደገና መፍረስ አለበት ተባለ ፈረሰ የከሆነ ከሆነ ግን እንደ ቅድሙ ሙጣ ሳይሆን የተወሰነው መር ግማሽ ይሆናል ፈኒሱ ማፈረጥቱም አንተ ራስህ ተስማምተው ይሄን ያህል ከፍላለሁ ብለህ ወስነሃል የዛ ግማሽ ትጠየቅበታለህ ማለት ነው ምክንያቱም እሷ ዝግጁ ናት መጣለች ራሷን አስረክባለች በተፈጠረው ችግር ግን እንዳይሆን ከሆነና ከፈረሰ እሷ መጀመሪያ 10 ሺህ ቆመር ተከፍሏታል እየተባለ በበተሰብ ተወርቷል ስለዚህ 10 ሺህ ተከፍሎት ያበቃ እንደገና ባዶ መንታት የለባትም ማለት ነው ስላልተጠቀምክባት ግን ይቀነስልሃል አላህ አግማሽን ትከፍላለህ ግማሹ ይቀራል ዘመር ተሁለት ማለት ነው ይሄ ከሆነ ያው ንቃው ሳይሳካ ቀርቶ መጣች ግን ግማሽ ማህራጅን ታለይ ከተባለ ወተሰብ ደስ ይለዋል ማለት ነው ናፈኒሱም አፈረዱቱም መጀመሪያ ጠርታችሁት ከሆነ የዛ የወሰናችሁት ግማሽ መክፈል ይኖርባቸዋል ይላል ይኸውም ደግሞ የሚኖርባቸው ኢላ አንያኩን ወንድ ሴቶች በገዛ ፈቃዳቸው ይቅርታ እስካላሉ ድረስ ነው ይላል አንዳንድ ሴቶች ደግሞ ለክብራቸውን የሚጠብቁ አሉ ባልተጠቀመበት ነገር ለምን አስከፍለዋለሁ ስለና እኔ ትዳር ነበር እንጂ የፈለኩት ያንተ ገንዘብ ምን ያደርግልኛል ልትል ትችላለች ማለት ነው ለገንዘብ አልፈልግም የዛ ጊዜ ትምርት ታገኛለች እሷ ደግሞ ገንዘብ አልፈልግም ብላ መጣይ ከተባለ ሌሎች በጉጉት ይጠብቋታል ማለት ነው እና እሷ ይቅርታ ብላ አፉ ብላ ከሄደች ችግር የለም አንተ ግን ለመክፈል ዝግጁ መሆን አለበት ማለት ነው አው ያፉ ወለዲ بيده عقدة النكاح ወይም ደግሞ የጋብቻ ውል በእጁ የሚቋጠርለት ሰውዬ ይቅርታ አላለ በስተቀር ይላል ይሄ ሁለት አይነት ትርጉም ይኖረዋል አንደኛ ባል ማለት ነው ይዛል ይታወል በእጅ የሚቋጠርለት ባል ነው አንተ ራስህ አፉ ካልክ ደግሞ ጨምረ መስጠት ይችላል ማለት ነው መጀመሪያ አስርሽ ሺህ ብለህ ቃል ገብተህ ነበረ አሁን ትዳሩ ፈረሰ በሚፈርስ ጊዜ እሷም እኔ ትዳር እንጂ ያንተ ምን ያደርግልኛል ብላ አፉ ታለችህ ነጣ ልትለቀስ ትችላለች ማለት ነው አንተም ደግሞ በደግነት እንደዛው እኔስ ቢሆን የገንዘብ ሰው አይደለሁም በተፈጠረው ችግር እንጂ አንቺን ማከበር ፈልጋለሁ እንደውም ያልኩሽን በሙሉ ሰጥቼሻለሁ ማለት ይችላል ማለት ነው ይሄን ካደረክ የተከበርክ ሰው ትሆናለህ ማህበረሰቡ ያወድሳል እኮ እንደዚህ ነው ሲባል ከገንዘብ የበለጠ ክብር ነው በህብረተሰቡ የምታገኘው ማለት ነው ስለዚህ ወይ አንተ አፉትላለ ወይ ሷፉት አለች ከሁለት አንዳችሁ ይቅር ካላችሁ እሷም አልፈልግም ካለ በፍቃዷ ነው የተወችው አንተም ደግሞ አንዴ ቃል ገብቻለሁ ቃሌን አላጥፈውም ባልተጠቀምባትም ሙሉውን መህርቱ ሰርካል ማሻአላህ የተባረከ ሰው ሆንክ ማለት ነው ሁለተኛው ያቆ እንደዚህ ቢሄደው ግደት ንካ ማለት የሷ ሐላፊ ተብሎ ተፈስሯል የሴትየዋ ቤተሰብ ሐላፊ ማለት ነው እና አንዳንድ ሴቶች ራሳቸው እንግዲህ መልስ አይሰጡም ያፍራሉ ይፈራሉ አባቷ ወንድሟ ሐላፊዋ ነው የሚናገረው ማለት ነው እና ትዳሩ ፈረሰ አልተሳካም ምን ስለመሩ ምን ትላላችሁ በሚባል ጊዜ አባት ያው በሸሪዓው መሰረት የሚከፈለውን አምጡ ብሎ ሊጠይቅ ይችላል መብቱ ነው ወይም ደግሞ እኛ ተትዳሩ እንጂ ከገንዘብ ምን አለን እኔ ልጅ ነገ የበለጠ ታመጣለች አይደለም ወይ ትቻለው ብሎ ውሳኔ ሊሰጥ ይችላል ማለት ነው ልጁን ወክሎ በዛ ጊዜ አባት የሰጠው መግለጫ እሷም ተሱ ፍቃድ ስለማትወጣ በዚህ መልክ ነፃ ካደረገ አማቱ አማትህ ልቀርልህ ይችላል ማለት ነው እና የመጀመሪያው ነው አብዛኛዎች የሚመርጡት ባል ራሱ በሙሉ የሰጠ የቃል የገባውትን ሰጣለው ካለ በሙሉ መስጠት ይችላል ሚስት ደግሞ ግማሽንም አልፈልግም ጨርሶ ይቀርል ካለች ሊቀር ይችላል የሚለው ነው የተሻለው ማለት ነው ወአንተ አፉ አቅረቡ ሊተቀዋ ይላል ለሁላችሁም መመክራችሁ ግን ይቅር ማለታችሁ ለተቅዋ ያቀርባችኋል ይላል ገንዘብ ላይ አታተኩሩ ሰዎች ብዙ ጊዜ ገንዘብ ላይ ነው የሚያተኩሩት ማለት ነው እና ሚስትም ባልተሳካ ጋብቻ ይሄን ያህል ማር ተቀብል የመጣውኝ ከምትይ ምትቸለት መጣውኝ ብቲ ነው ክብር የሚሰጥሽ አንተም ደግሞ ያው አልተሳካም መህርም ቀረልኝ ከምትል ማሩን ቃል ገብቻለሁ ወበዚ የቃሉን አያጥፍም ሰጥቻታለሁኝ ብትል ሁለታችሁም ብትከባበሩ አፉ ብትባባሉ እሱ ነው የሚመረጠው በእኔ በኩል ይላል ምክንያቱም በሁለታችሁም በኩል በሰውም በአላህም ዘንዳ ክብር ታገኛላችሁ አፉ በተባባላችሁ ጊዜ ራስ ወዳድና ስግብግብ ሲሆን ግን ለጊዜው ገንዘብ አገኘ ይመስለዋል በህብረተሰቡ ዘንድ ግን ትዝብት ላይ ይወድቃል እሱ ቆይ በገንዘብ ነው የሚንገበገበው ሲባል ለወደፊት ተጽዕኖ ያደርግባል ታሪክ ይበላሻል ማለት ነው ግን በሁሉ ነገር አንተ ይቅር ይቅር በምትል ጊዜ ደግ ሰው ነው እሱ እኮ በቃ የቁም ነገር ሰው ነው እየተባለ በህብረተሰቡ ዘንድ ሚዛን ይኖርሃል ማለት ነው ዋንታ ፏ አቅረቡ ሊስተቋ የሚለው ግን አሁን ለሁለታቸውም ነው ባልን ይቅር ግድ የለም አንቺ ተጠቀሚ እኔ ብከፍል አይጎዳኝም እሷም ደግሞ ባል ተጠቀምክበት ለምን ትከፍላለህ ይቅር ብያለሁኝ ብላችሁ ብትከባበሩ ይሄ በእኔ ዘንዳ ሁላችሁም ወደ ተቋዋ ያቀርባችኋል ሁላችሁም አላህን ፈርታችኋል ተከባብራችኋል እኔም ደግሞ መፈቅደውና መመርጠው ይሄን ነው ይላል ወላ ተንሰውል ፈضለ በይነኩም እና በመካከላችሁ ትሩፋትን አትዘንጉ ሰዎች ሁልጊዜ ተገንዘብ የበለጠ ክብራቸውን ነው ሊታስለት የሚገባው እና ክብራቸውን በጥሩ ሁኔታ ተሰነ የታዋቂነት በህብረተሰቡ ሲያተርፉ ከዛ የበለጠ እድሜ ልካቸውን የሚጠቀሙበት እድል ያፈራሉ ይሄ ነው ለእናንተ የሚጠቅማቸውና መከባበርና አንተ ትብስ አንቺ ትብስ ማለትን አትዘንጉ ይላል ان الله بما تعملون بصير አላህ Subhanahu Wa Ta'ala አሁንም በምትሰሩት ነገር ጥልቅ ተመልካች ነውና እኔ በነገርኳችሁና በመከርካችሁ ከሄዳችሁ በዱንያም በአኸራም የተሻለ ውጤት ታገኛላችሁ በማለት ይመክራል ማለት ነው ይህ ሁሉ መመሪያ የሚያውቀው ሰው የለም ሙስሊም ነን እየተባለ ማለት ነው ዝም ብሎ በሰይጣን መመሪያ እንደፈለገ ነው ሁሉ የሚጨማለቀው ግን አላህ ይህን ሁሉ ስርዓት እንድናከብርና እንድንከባበር ነው የሚመክረን حافظوا على الصلوات والصلاه الوسطى وقوموا لله قانتين ይላል ከዚህ ቀጥሎ ባልታሰበ ፍጥነት ማርሹ ቀየረ ስለ ማህበራዊ ጉዳይ ነበር አሁን የመጣው ማለት ነው በቀጥታ ወደ ኢባዳ መጣ ድንገት ማለት ነው እና حافظوا على الصلوات በስግደቶቻችሁ ላይ ጠብቁ ወሰላቲን ውስጧ በተለይም በታላቋ ስግደት ላይ ልዩ ትኩረት ስጧት ይላል ማለት ነው ውስጧ ማለት ፉድላ ማለት ነው ወይም እንደ ቃሉ መካከለኛዋ ልትለውም ትችላለህ በመካከለኛው ሶላት ወይም በታላቋ ሶላት ላይ የበለጠ ጥንቃቄ አድርጉ ወቁሙ ሊላሂ ቃኒቲን ስትሰግዱ ደግሞ እንዱ ዝም ብሎ መገተሩ ብቻ ሳይሆን ለአላህ አላህን የፈራችሁና ልባችሁን ለሱ ያስገዛችሁ ሆናችሁ መቆም አለባችሁ ይላል ማለት ነው ይህን በዚህ መልክ አሁን የሶላትን ጉዳይ እዚህ ማህበራዊ ጉዳይ ፍች ላይ እዳ ላይ መህር ላይ ማከል አምጥቶ መናገር ምንድነው የሚያመለክተው ሰዎች ብዙ ጊዜ እንደዚህ አጨቃጫቂ ነገሮች ላይ ማህበራዊ ጉዳዮች ሲመጡ አሳባቸው ይረበሻል ማለት ነው ተራጥን ፍች ጋብቻ የሚባል ነገር ሲመጣ ሐሳቡ ይረበሻል አንድ ሰው እና በዚህ በተለያየ ሐሳብ በግርግር ላይ በሚሆንበት ጊዜ ሶላትን ይዘነጋል ማለት ነው ስለዚህ የእናንተ ማህበራዊ ጉዳይ ስታሳድዱ የኔ ስግደት እንዳትረሱ ማለት ነው ስግደት እንዳትረሱ የተለያየ የሚያሻፈል ነገር የሚያበሳጭ ነገር የሚያስደስት ነገር ቢያጋጥምህም መቼም የሆነ ይሁን ሶላቴ ላይ አደራ ይልሃል እንደገና ማለት ነው እና ሶላቱን ታጓደል ይሄ ትልቁ ችግር እዛ ላይ ነው የሚመጣው እኔ ጋር የምትጋጨው ማህበራዊ ህይወትህንም እየረዳው ነው የሚበጅህን የሚጠቅምህን እየነገርኩ እየመከርኩ ነው ያለው በዚህ መልክ መሄድ አለብህ በዚህ ውጣ ውረድ ላይ ደግሞ ስትባትል የሶላቱ ጉዳይ እንዳትረሳው ሐፊዙ አለ ሶላዋት በስግደቶቻችሁ ላይ ጠብቁ ተፈልገው ይሁን የመጣው እንታ ሶላት ወቅቱ ተጠብቆ ስርዓቱ ተሟልቶ ጸጥ ብለ በተረጋጋ መንፈስ መስገድን አትዘንጋ በተለይም ታላቋ ሶላት ደግሞ ይላል ማለት ወይም መካከለኛዋ ሶላት ታላቋ ሶላት ማለት ሶላት አልዓስር ናት በሐዲስ አለ ማለት ነው ሶላት አልዓስር መካከለኛ ምናት ከበፊቷ ሁለት በኋላ ሁለት ሶላቶች አሉ ማለት ነው እንደገና ታላቅ ሶላት ናት አላህ ከሁሉም ነገር ላይ የፈለገውን ይመርጣል ከማንኛውም ነገር መካከል አለቃ ያደርግለታል አላህ يخلق ما يشاء ويختار ما كان لهم الخير እንዳለው ማለት ነው ኢባዳም እንደ ኢባዳነቱ አለቃ አለው ማለት ነው ስለዚህ ከሁሉም ሶላቶች የምትልቀውና የምትበልጠው ሶላት አልዓስር ናት ሶላት አልዓስርን የጠበቀ ሰው ሌላው ሶላት በቀላሉ እንደማያመልጠው ነው ማለት ነው ለምን እንደምታውቁት ሶላት አልዓስር ብዙ ጊዜ መሻት ሰዓት ላይ ነው የምትመጣው ነጋዴ ለምሳሌ በአስር ላይ እንዴት ነው ንግዱ የሚደራው ሁሉ ሰው ገንፍሎ ወደ ሱቅ ነው የሚሄደው አስር ላይ በሚሆን ጊዜ በተለይ ሞቃቱ ሀገር እንደዛ ሀገር ማለት ነው የመንግስት ሰራተኛም ቢሆን የስራ ማጠቃለያ የመጨረሻ ሰዓት ላይ ነው በዛ ሰዓት ተዝረከረከውን ነገር ሁሉ ለማሟላት ይሮጣል ማለት ነው አስተማሪም ተማሪም እንደዛው የመጨረሻ ሰዓት ስለሆነች በዛ ሰዓት ለማጠቃለል ሁሉም ይባትላል ማለት ነው ገበሬውም እንደዛው የዘራው ዘር እንዳያድርበት ቶልቶሎ ያችን ለመጨረስ ይሯሯጣል ማለት ነው የሙያ ሰራተኛውም እንደዛው የሰዓት ማጠቃለያ ሰዓት ስለሆነ ማለት ነው በተለይ ደግሞ ማህበራዊ ጉዳይ አጨቃጫቂ ነገር ምናምን ከመጣ ደግሞ የባሰ ይሻገላል ወቅት ይጠበዋል ማለት ነው በዛ ወቅት ተጣበበ ብለ የኔን ስግደት ወደ ኋላ ያንተን ጉዳይ ወደፊት ብታደርግ ወየውልህ ተጠንቀቅ ይላል በተለይም ሶላተል አስር من فاتت صلاه العصر فكانما وتر اهله وماله الى الرسول صلاه العصر ያመለጠው ሰው አለይሂ ሰላቱ ወሰለም ኪሳራው ምን ያህል እንደሆነ ልንገራቸው አሉ አንድ ቀን አንድ ሶላት አልዓስር ያመለጠው ሰው ኪሳራው ፈካአነማ ዊትራ አለው ወማለው አንድ ሰው 40 አመት 50 አመት ለፍቶ ፈግቶ ያፈራው ቤቱ ንብረቱ አለ አንድ እንቃጠሎ ተነስቶ በአንድ ሰዓት ውስጥ ያለ ንብረትን በሙሉ ሱቅህን እንዳለ ያወድማል አይደለም አንድ አንድ ጊዜ ቤተሰብም ሳይወጣ ይቀራል ልጆች ባለቤቱ እዛው ይቀራሉ ማለት ነው ምን ያህል ኪሳራው ይሄ ሰውዬ ከአነወ አለው ወማለው ቤተሰቡን ንብረቱን እልክ በሙሉ የደከምክበት ባንዴ አመድ ሆኖ ባዶ እጅን ትቀራለ ለጉዱ ትቀራለ ማለት ነው የለበስካት ልብስ ብቻ ቀርተ ይህ ሰው ሰውዬ ምን ያህል ነው ምን ያህል የታወቀ ነው አንድ ቀን አስር ያለፈው ሙስሊም ያን ያህል ነው ኪሳራው እኛ ግን ባልሆነው በየቀኑ ነው ምክንያቱም ይፈጠራው ማለት አንድ ታስር ማለፍ ማለት እድሜ ልክህን 70 ዓመት እንደ ንብረትህን ልጆችን እንዳጣ ያህል ነው ኪሳራው እያሉ ነው ረሱል አለይሂ ሰላቱ ሰዎች ግን ይሄን አያውቁም ማለት ነው መሽጎል ነኝ አሁን ተስበየ ይላል ማለት ነው እንደውም ሽጉል የለለባቸው ሻይ እየጠጡ ሲጋራ እያጨሱ የሚያሳልፉ ስንቶች ናቸው ይሄ እንግዲህ አንድ ቀን ብቻ ያለፈው ይሄን ያህል ከሆነ በየቀኑ በተለያዩ ምክንያቶች የሚያሳልፈው ሰው ኪሳራው ምን ያህል ነው ብሎ ለመገመት እናሳቃላችሁ ማለት ነው ስለዚህ ይሄንን ለመጠቆም አላህ በተለያዩ ማህበራዊ ህይወት ውስጥ ገብታችሁ ስትባትሉ የኔን ስግደት እንዳታጓድሉ በተለይም ታላቋ ስግደት እሷ የጠበቀ ሰው የተለያዩ ሹግል የሚበዛባት ስለሆነች ከሌላ ጊዜ ደግሞ ሌላው ተራ ሶላት እንደማያመልጠው ነው ማለት ነው እንጂ ሌላው ግድ የለም ዳል አይደለም ወቁሙ ሊላሂ ቃኒቲን ስግደቱ ደግሞ ዝም ብሎ ለይስሙላ መሰገዱ ብቻ አይደለም ስትሰግዱ ቃል በእንው ቃለባ በልባችሁም በአካላችሁም ተረጋግታችሁ ረጋ ብላችሁ በሚገባ መስገድ አለባችሁ እና ድምጣችሁንም ዝቅ አድርጋችሁ ስሜታችሁን ተሰመስጣችሁ በአላህ ዘማ ተከባችሁ ነው መስገድ ያለባችሁ በዚህ መልክ ከሰገዳችሁ ያ አይነቱ ስግደት ነው አላህ ዘንዳ እነ ሰላተ አንል ፈሻይ ወል ሙንከር የሚለውን ሽልማት የሚያስገኘው ማለት ነው ፈይን ከፍቱም ስግደታችሁ እንግዲህ በማንኛውም ጊዜ በደስታም በመከራም በፍርሃትም በጦርነትም በማንም ጊዜ ሶላት ይቅር የሚባል ነገር አይደለም ሶላትን ለመስገድ ጸጥታ የደፈረሰበት አካባቢ ከሆነ የዛ ጊዜ ነፍስ ማዳን ጉዳይ ነውና ግድልም የሚባል ነገር የለም ይላል ፈይን ከፍቱም ጥላት መጥቶባችሁ ስጋት ላይ ብትወድቁ ፈሪጃለን አው ሶላት መስገድ አይቀርም የዑዝር አይሆንም ለምሳሌ በአሁኑ ጊዜ ወንድሞቻችን ሱሪያ ያሉት 24 ሰዓት ፈንጂ ነው በየደቂቃው 24 ሰዓት ሙጥንቅጥ ነው አንዴ ቤት በላይ ላይ ይደረመስባል በዛ ሰዓት እንኳን ሆነ ሶላት ማሳለፍ አይፈቀድም እያለ ነው አላህ Subhanahu Wa Ta'ala እኛ ግን ዝም ብለን በሰላም በደስታ ሆነ እናሳልፋለን እና ብትሰሩ ውጥንቅጥ ቢፈጠርና በጣም ጭንቀት ቢከባችሁ ይላል የቁማቹ ለመስገድ የማያስችል ሁኔታ እንኳን ተተፈጠረ ፈሪጃለን እግራችሁ እየሄዳችሁ ቢሆን ስገዱ ይላል እየተጓዝክ ትሰግዳለህ ሻሪዕ ላይ ሱብሃንአላህ የሰላት ጥምቀት ምን ያህል እንደሆነ አውሩ ክባረን ወይም በመጓጓዣ በመኪናም ላይ ሆነ በባቡርም ላይ ሆነ በአይሮፕላንም ሆነ ባለበት መጓጓዣ ላይ ሆነ በምትችለው መጠን መስገድ አለብህ ማለት ግን የሚባል ነገር የለም ይላል ማለት فإذا أمنتم ይሄ አሸባሪው ችግር ተወግዶ በምትረጋጉበት ጊዜ ደግሞ ፈዝኩሩላህ ከማ አለመኩም ማለም ተኩኑ ተዓለሙን ወድሮ ስለ ሶላት ፍርአት የማታቁ የነበረውን ያስተማራችሁ የሆነው ጌታ ባሳወቃችሁ መሰረት እንደገና የተሟላውን ስግደት ትሰግዳላችሁ በደሩራ ጊዜ በችግር ጊዜ እንደ ችግር በምቾት ጊዜ እንደ ምቾት መሰገድ አለበት ሶላት ማሳለፍ የሚባል ግን በሙስሊም ዘንዳ አይታሰብም ይላል አላህ Subhanahu Wa Ta'ala ጦርነት ውስጥ ያለ አውደ ውጊያ ላይ ያለ እየተቆጥ ሶላት ከደረሰበት ግማሽ ወታደር ተሰልፎ ሶፍ ተግዶ ጀማ እንኳን መጓድ የሌለበትም ግማሹ ዘብቁሞ መታኮስ አለበት ነው የሚልህ ማለት ነው እኛ የት ነው ያለ ነው በጦርነት ላይ ያለ ሰው እየረገፈ ያለ መስገድ አለበት ለምን የመጨረሻ ጊዜ ይሆናል ስትሞት እንደውም ሶላት ያስፈልጋል እኮ ወንጀል ይዘነው ነው እንደመሄድ አለብህ ጌታን ሶላት ሰግደህ ልትሄድ ጀነት ነው የምታገኘው ማለት ነው እና በጦርነት ላይ ያላችሁ ቆሞ አንድ ቦታ ለመስገድ ካልተቻለ ኢህራም አድርግ ካለበት እየተጓዝክ ነው ወይ ያሳደርክ ነው ወይ እየሸሸ ነው ባለህበት ብትሄድ ዶሩራ የለውም በሌላ ጊዜ ሶላት እየሰገዱ መራመድ መንቀሳቀስ ክልክል ነው አሁን ግን ማሻሻያ ተደርጎልሃል ችግር ስላለ መሄድ ትችላለህ እየሰገድክ ግን እየጠቀስክ ማለት ነው እንደዚህ ሩኮ ታረጋለህ እየተጓዝክ ነው ቀጥ ስላለ ስጁር ታረጋለህ በዛ መልክ እየሄድክም እየሰገድክም ትወጣዋለህ እንጂ ሶላት ማሳለፍ የሚባል ነገር የለም ነው የሚለው አላህ Subhanahu Wa Ta'ala በመጓጓዣም ላይ ከሆንክ እንደዛው በመጓጓዣው ላይ ያለ ቁጭ ብለህም ከሆነ ቁመህም ከሆነ በምትችልበት መጠን እየጠቀስ መስገድ ትችላለህ ግን ዝም ብሎ ማሳለፍ የሚባል ነገር አይኖርም ምናልባት ያው ሰላም ቦታ ደርሳለህ ሶላቱ ሳያልፍ ካልክ ያ የምትደርስበት ጊዜ ካለ ልትጠብቅ ትችላለህ የሚያልፍ ከሆነ ግን ባለበት ቦታ ቁመህም እየሄድክም ባለበት እንቅስቃሴ ሶላቱ መስገድ ያለበት ነው የሚለው ማለት ነው እና ፈድኩሩላህ አላህን አውሱ ማለት ሶጁ አላህን መርሳት የለብህም የፈለገው ሽብር ችግር ቢመጣ ጌታ ጋራ አላቃ መጠንከር አለበት በዚህ በጦርነትና በውጥንቅጥ ላይ እያለ ሞት ከመጣብህ የዳን ሳትከፍል ከሞት እዛ ደግሞ ችግር ነውና የሚጠብቅ ሶላትን በማንኛውም ጊዜ የፈለገው ማአት ይፍላ ስገድ ነው የሚልህ ማለት ነው ከማለመኩም እንዳስተማራችሁ ትላላችሁ ተስተው ተረጋጋ በኋላ ይህን የጉዞ ሶላት እንደ ደንብ አድርገህ እንዳትከፍል ያው የችግር ሶላት ነው ይሄርት የፈገርከው አሁን ግን ሰላም በሚሰፍን ጊዜ ወጥሮ ታስተምረስ normal የሆነውን ሙሉን ስግደት ትቀጥላለህ እንደገና ነው የሚለው ማለት ነው ማለም ተኩኑ ተዓለሙን የማታቁት የነበረውን ስርዓተ ስግደት እንዳስተማራችሁ ሁሉ በሰላም ጊዜ ሽሩጡን አዳቡን ሱነኑን ሙስተሐባቱን አሟልተህ ትሰግዳለህ በችግር ጊዜ ደግሞ በመሰረቱ ይሰገድ በሚቻለው መጠን የሚቻለው መጠን ከሰገድ ችግር የለውም ይላል ማለት ነው هذا وصلى الله وسلم على